قُلْ إِنَّ لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم دلائل النبوة دلائل النبوة دلائل النبوة የነብይነት አመላካሽ ነገሮች ይላል ደላኢሉ ንቡዋ ነብይነትን የሚያመላክቱ ነገሮች ይላል دلائل النبوة هي الأدلة التي تعرف بها نبوة النبي الصادق ويعرف بها كذب المدعي للنبوة من المتنبئين الكذبة لأن هذا موضوع مهم جدا دلائل النبوة ነቢይነትን የሚያመላክቱ ነገሮች የሚለው ርዕስ ኢላዲላ ምን ማለት ነው? አመላካች ማለት ነው። ደላኢል አዲላ የሚለው ነጠላ ቁጥሩ ነው። አለቲ ያቺ ቱዕረፉ ቢሃ በእሷ የሚታወቅበት ማለት ነው። ንቡወቱ ነቢይ ሳድቅ የአንድ ነብይ እውነተኝነት የሚታወቅበት ማለት ነው። የአንድ ነብይ ነብይነት የሚታወቅበት ማለት ነው። ወዩዕረፉ ቢሃ በእሷ የሚታወቅበታል ኪድቡ ውሸትነቱ ማለት ነው። كذبه ውሸትነቱ ይታወቅበታል። አልሙደዒ ሊኑቡዋህ ነብይነትን የሚሞግት مدعي ማለት የሚሞግት ወይም ነኝ ባይ ማለት ነብይነትን ነኝ ብሎ የሚሞግት ሰው ውሸታምነቱ የሚታወቅበት ማለት من المتنبئين ነብይነን ብለው ከሚሉት ማለት አልከዘበቲ እነዛ ዋሺዎች ማለት ነው። ዋሺዎች ከሚዋሹበት ግልጽ የሚታወቅበት የሆነ መመዘኛ መለያ ነው እና هذا ምክንያቱም ይህ ይላል መውዱዕ ሙሂም እዚህ ላይ መጠቀስ ያስፈለገው አንገብጋቢ ርዕስ ስለሆነ ጅደን በጣም ይላል ወደላኢሉ ንቡወቲ የአንድ ነቢይ ነቢይነት የሚታወቁበት ምኖች አመላካች ነገሮች ከፊረቱን ብዙና ወሙተነዊዓቱን የተለያየ አይነት ገጽታ ያላቸው ናቸው። ወገይሩ መሕሱረቲን ከመገደብ ውጪ ናቸው ማለት ነው። ገደብ የላቸውም፣ ብዙ ናቸው። የአንድ ነብይ ነብይነትን የሚያመላክቱ ነገሮች ማለት ፈሚንሃ ከሷ ውስጥ አልሙዕጂዛ የመጀመሪያውን ስፍራ የሚይዘው ምንድነው? ተአምር አላህ የሰጣቸው ተአምር ነብይ ነብይ እነዛ የመጡት ሰዎች ማለት ነው ነብይ መሆናቸውን እነዛ ሰዎች ነብይ መሆናቸውን የሚያመላክት ነው። ያ معجزة ተአምር ይዘው የመጡት وهي እሷ اسم فاعل معجزة ማለት اسم فاعل ነው። ግልጽ اسم فاعل ማለት እንግዲህ ሴቶች ድርጊቱን ፈጻሚ አመልካች የሆነ ስያሜ ማለት ግልጽ ነው። ምሳሌ قتل ካን فعل الماضي ነው አይደል يقتل ይገላልናል فعل المضارع ነው እቅቱል ፊዕል አምር ነው የዚህ ማለት ነው የቃላት ርቢ ማለት ነው ፊዕለ اسم الفاعል ምንድነው ብንባል قاتل ነው አይደል እንዴ ወይም ደግሞ مقاتل መሆን ይችላል ግልጽ مقاتل مقاتل ነው ግልጽ ነው እዚህ ጋር ማሁን معجزة ተአምር ሲባል ወህየ እሷ ኢስሙ ፋኢል ነች። ሚነል አጅዚ አጅዝ ከሚለው የመጣ ነው። አጅዝ ከሚለው የቃላት ርቢ የመጣ ነው ነው አይደል? አጅዝ ማለት ምን ማለት ነው? አልሙቃቢል ሊልቁድራ ቁድራ የሚለው የአረብኛ ቋንቋ ተቃራኒ ማለት ነው። ቁድራ ማለት መቻል ነው አይደል? አጅዝ ማለትስ መሳን አይደል እንዴ? መሳን አለመቻል ማለት ነው። ስለዚህ ሙዕጂዛ ማለት እንግዲህ ተአምር ማንም ያቃተው ነገር እንደማለት ነው። ወፊል ቃሙስ ቃሙስ ላይ እንግዲህ እንደሚሉት ሙዕጂዘቱ ነቢይ ሙዕጂዘቱ ነቢይ ማለት ለአንድ ነቢይ የተሰጠው ሙዕጂዛ ተአምር ስንል ማ ኡዕጂዘ ቢሂ ልኸስሙ ተሟጋች የተሳነው ነገር ማለት ነው። ማ ኡዕጅዘ ቢሂ አልኸስሙ ተሟጋች በዛ ነገር ያቃተው የተሳነው ነገር ማለት ነው። እንደ ተሐዲ ምን የማለት ጊዜ የመከራከርና የመፎካከር ጊዜ ተሐዲ ማለት መፎካከር ይጻለ መወዳደር ማለት ነው። ምሳሌ አንድ ነገር እንደዚህ ነው እንዲህ ነው እያልሽ ማለት ነው ስትዩ ወይም ደግሞ ስትያት ወይም ስትለው አልሰማ አተሐዳክ በቃ በዚህ ነገር ላይ እንዲህ ካመጣልኝ አተሐዳክ ካለ በቃ እኔ በዚህ ላይ አንተ ጋር በዚህ ነገር እንግዲህ እፎካከራለሁ። ግልጽ ነው። እስቲ ወልሃኡ ሊልሙባለጋ ስለዚህ እነዛ ተሟጋቾች እንግዲህ በመወዳደርና በመፎካከር ጊዜ ያቃታቸው የተሳናቸው ነገር ነው እንደነዛ ነብዮች ማምጣት ማለት ነው። ነዓም እነሱም እንደመከራከር ብለው ይመጣሉ። ምሳሌ ኑምሩድ እንብንወስደው ከኢብራሂም ጋር ባደረጉት ማለት ነው ተሐዲ አላህ ማለት የአንተ አምላክ እንግዲህ ምን አረገ ብሎ ስለ አላህ ስብሓነ ወተዓላ ገልጸዋለ የትኛውን ውስቲ እናንተ የምታመልኩት ብሎ ሲጠይቅ አላህ ማለት አለዚ ዩሕይ ወዩሚት አሉ ሕያው የሚያደርግ የሚገል አሉ ምን አለ የቂል ነገር አነ አነ ኡሕይ ወኡሚት እኔም ህያው አደርጋለሁ እገላለሁ አለ ከእሱ ጋር እንግዲህ የሞኝ ክርክር መከራከር አልፈለገማ ኢብራሂም ምክንያቱም እሱ ምንድን ያለው እኔም ህያው አደርጋለሁ ገላለሁ ብሎ ምን አደረገ? እንግዲህ አላህ ህያው ማድረግና መግደሉ እውን ነው። ማንም የሚያውቀው ነው አይደል? ሰዎች እየሞቱ ነው፣ የሚወለዱም አሉ አይደል? እስቲ እንግዲህ እሱ ደግሞ ይኸው እኔም ህያው አደርጋለሁ ገላለሁ ብሎ ከእስር ቤት አመት እና አንዱን ነፃ አደረገው፣ አንዱን ደግሞ ገደለው። ይኸው ግልጸዋለ የሞኝ የቂል ማለት ነው። ግልጸዋለ ከዛ በኋላ ማለት ነው ኢብራሂም ከሱ ጋር እንግዲህ ሞኝ ክርክር አልፈለገም። ግልጽ ተሐዲው የማይችለውን ነገር ማምጣት ነውና ምን አለው? ፈኢነ አላህ ያእቲ ቢሸምሲ ሚነል መሽሪቂ ፈእቲ ቢሃ ሚነል መግሪብ አለው። አላህ ስብሓንሁ ወተዓላ እንግዲህ ፀሐይን ከምስራቅ ያመጣታል ያወጣታል። አንተ ደግሞ ከምን አምጣት? ከምዕራብ እስቲ ያወጣት ያንን እንደዛ የሞኝ ተግባር መተግበር አይችልም በዚህ ላይ አይደል ፈቡሂተ الذي كفر خلاص انت امره ግልጽ ነው አለ የእሱ ማለት ነው መፎካከርና መፍጨርጨር የዶግ ላይ አመድ ሆነ ማለት ነው ከንቱ ሆነ ግልጽ ነው የማያዋጣ ሆነ ማለት ነው ስለዚህ እነዚህ ናቸው ነብያቶች ተሃዲያቸው ማለት ነው ወልሃ በቋንቋ ደረጃ እንግዲህ ሙዕጂዛ ብሎ ታዋ የምትመታው ሊልሙባለጋ ነው ግልጽ ነው ሙባለጋ ማለት ድካለ ወሄ እሷ እኮ አምሩን ኻሪቅ ሙዕጂዛ ማለት አምሩን ኻሪቅ ያልተለመደ ጉዳይ ነው። ኻሪቅ ማለት ማኻለፈ ለዓዳ ማለት ከመለመድ ውጭ የሆነ ማለት ያልተለመደ ነገር ይባላል። ኻሪቅ ሊልዓደቲ ሊልዓዳ ሰው ልጆች በልማድ የለመዱትን ያልተለመደ ክስተት ማለት ነው። ይህ እንግዲህ ክስተትን يجريه الله يجريه الله على يدي يجريه الله الله እንዲፈስ ያደርጋል ወይም እንዲከሰት ያደርጋል ማለት ነው አላ የዲ መን የኽታሩሁ አላህ በሚመርጣቸው ማለት ነው አካሎች እጅ ማለት ነው ለነዚህ ሊኑቡወቲሂ ለምንነት ለነቢይነት ለሚመርጣቸው ማለት ነው የሚሰጠው የሆነ ነው በእነሱ እጅ ላይ ተከሳች ያደርጓሉ። ሊዩዲላ ሊያመላክት አላህ ሊዩዲላ ምን ሊያመላክት አላ ስድቂሂ የዛ ነቢይ ነቢይነትን እውነተኝነትን ሊያመላክት በእነሱ እጅ ላይ እንዲከሰት የሚያደርገው ነው። ወሲሐቲ ሪሳለቲሂ የእሱ መልእክተኝነትም ትክክለኛ መሆኑን ለማረጋገጥ በእነሱ እጅ ላይ እንዲከሰት የሚያደርገው ነገር ነው ሙዕጂዛ ማለት ሙዕጂዛቱ ሩሱል አለይሂም ሰላት ወሰላም እንግዲህ የሩሱሎች የመልእክተኞች ሙዕጂዛ ተአምር የአላህ ውዳሴና ሰላም በእነሱ ላይ ይሁንና ከቲራቱን ምንድነው? ብዙ ነው ሚና ከእሷ ውስጥ ከሚከሰቱት ውስጥ አናቀቱ ምን አለ ያቺ ግመልን እንግዲህ በታሪክ ታይታለች። ናቀቱ ግመሊቷ አለቲ ኡቲየሃ ሳሊሑን አዎ ሳሊሕ ምን ያለው አላህ ስብሓነ ወተዓላ የሰጠው ማለት ነው እንደ ተአምር ግልጽ ነው አለ ሳሌህ የማን ነብይ ነው እ የሁዳ ሰሙድ እና በሰሙድ ህዝቦች ላይ እንግዲህ የተላከ ነብይ ነው ሳልህ እና አላህ ነብይ አድርጎ ሲልከው ማለት ነው ምን አሉ እስቲ እንግዲህ አንተ እውነተኛ የአላህ ስብሓን ወተዓላ መልእክተኛ ከሆንክ ከዚህ ተራራ ውስጥ ምን አውጣልን አሉት ግመል ግልጽ ነው ግመል አውጣልን አሉ እያዩ ማለት ነው ግልጽዋል እያዩ ከተራራ ውስጥ ምን ወጣ ግመል ወጣ ማለት ነው ደግሞ እንዲህ ዋዛ ግመል አልነበረችም። ግልጽ ስትበላም ስትጠጣም ጥቅምም ስትሰጥም ማለት ነው። በጊዜው እንግዲህ እዛ አካባቢ ላይ አለውም ባህር ጭልጥ አርጋ የምትጠጣም ነች። በመብላትም ሁኔታ እንደዛ ማለት ነው። ግጽ ነው። እንደዛው ወተቷንም በደንብ ማለት ነው። ግጽ ነው። እና ነቢዩላህ ሳሊ እንግዲህ ምንም ችግር የለም። አላህ ይህንን ተአምር አድርጎ ያመጣል ግን የሆነ ጊዜ ላይ የምትጠቀሙት እናንተ ናችሁ። ከዛ በኋላ እሷ ገጽዋለ የተራ መሆን አለበት። እነሱ እንግዲህ እያንዳንዱ ህዝብ ተራ የሚለው ለእሷ አንድ ቀን ሊዘል ማለት ነው ከሚጠቀሙት። ይህንን የመሰለ እንግዲህ ተአምር ነው የሰጣት ከማ የቁሉን አልሙአሪኹን ግልጽ ነው። ከዛ በኋላ ግን ፈአከሩሃ ግልጽ አለ ምን አሏት? ወጓት፣ ገደሏት ማለት ነው። እንደ ተአምር ያመጣትም ማለት ነው። ስለዚህ የሙዕጂዛ መደርደር እኮ ምንም ይጠቅም የለም። አሁን እንደው አንድ ሰው ተውሂድን የያዘ ሰው ሙዕጂዛ ቢሰጥ እኮ ስንት ሰው ያምናል ምናምን ልንል እንችላለን። ሙዕጂዛ መሰጠት መብዛቱ አይደለም የሰው ልጆች ማመን መለያ ግልጽ ስንት ተአምር መጥቶላቸው ያላመኑ ህዝቦች ስንት ናቸው? ነብዩን ተአምር እያሳያችሁ አደገኛ ሲሕር ነው ይላሉ። አይተውት ሲያበቁ ማለት ነው። ሲሩ አደገኛ ነው ነው የሚሉት ማለት ነው። አናቀቱ ለቲ ኡቲያሃ ሳሊሁን ሁጀተን መረጃ ነች እንግዲህ አላ ቀውሚ በህዝቦቹ ላይ ወቀልቡ ልአሳ የምኑ የከዘራው መለወጥ ሐየተን ምን ሆኖ እባብ ሆኖ መለወጡ አየቱን ሊሙሳ ለሙሳ የተሰጠው ምንድነው? እሱ ደግሞ ተሐምር ነው። ወኢብራኡል አክመሃ እውር የሆነን ሰው አክማ ሲባል እውር ሲን እውር ሆኖ የተወለደን ማለት ነው። ከጊዜ በኋላ ይታወረናልም። እውር የሆነው የተወለደን አይኑ እንዲያይ ማድረጉ ወልአብረሰ ለምጥ ማለት ነው ያለበስን ሰው ደግሞ እንዲንል ማድረጉ ማ ኢሳ ማለት ወኢሕያኡል መውታ የሞቱ ሰዎችን ደግሞ ህያው ማድረግ መቀስቀስ ማለት ነው። በሱ ዘመን ደግሞ በጣም ጠበብቶች አለን ብለው በቃ የሚሉበት ጊዜ ነበር። በህክምናው ዘርፍ ማለት በጣም እኛ ጠበብት ምናምን ብለው እንደኛ የሚያድን የለም ብለው ነው የሚያስቡት። ግልጽ ነው። በቃ ለሁሉም መድኃኒት አለን። አላህ ደግሞ ከነሱ ይባሰ በየ አላህ የሚልከው ተአምርን ተመልከት። በሰሙድ ህዝቦች ለኛ ግዙፍ ነን ትልቅ ነገር አለን ነው እችን ትልቅ ግመል ላከላቸው። ምንም ቁዋ ቢኖራቸው መቼስ እንደሷ መድረስ የማይችሉትን ማለት ነው። ግልጽ ነው። በሙሳ ዘመን ደግሞ ይህንን ታምር የሰጠው ለምንድን ነው ካል አሳ በጊዜው ሲህር የበዛበት ነው። በቃ ትንንሽ ገመድ አምጥተው ትልልቅ እባብ ያደርጋል። እሱ ደግሞ ከዘራውን ጥሎ የእነሱን ሲህር ጥቅልል አርጎ የሚበላ ደግሞ ምን አመጣባቸው? ከዘራውን ይጥሏል ትልቅ ዘንድ ይሆናል። እነሱ የሰሩትን ሁላ ሲህር ውጦ ቁጭ የሚያደርግላቸው ማለት ነው። እውነት እንደነሱ ሳሄር ቢሆን ኖሮ በቃ መሸናነፍ አይችሉም ነበር አይደል? ይሄ ከአላህ ተአምር መሆኑ ማመላከት ነው። በኢሳ ዘመን ደግሞ በቃ እኛ በቃ ሁሉም መድኃኒት አለን ጠበብትንን ሲሉ ይኸው እሱ ምንም ይሄን ከዚህ ውጭም በቃ ለምጣምን ያድናል። እስቲ ለምጣም እንግዲህ ለምጥም ማዳን አይቻልም አይደል? ለምጥ የለምጥ መድኃኒት ታውቃላችሁ? አለ እንዴ? የለም አይደል እንዴ? እንዲሁም ደግሞ እውር የሆነን እውር ሆኖ የተወለደን አንተ እውር አይን መስጠት ትችላለህ እንዴ? የለም አይደል እንዴ? ስለዚህ እሱ ደግሞ በዛ ዘመን እኛ መጠቅን ሲሉ ይኸው የአላህ ተአምር ደግሞ አለ። የሞቱትን ሰዎችን የሚቀሰቅስ እንኳን የታመሙትን ግልጸዋለ። ካስፈላጊ ደግሞ ከሆነ ምን ይሰራላቸዋል? ጠይር ፈአንፍኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ በምን ሰርቶ በጭቃ አይደለ እዛ ላይ ሮህ ይነፋበታል ሲበር ያዩታል ግጽሩ አለ ሰርቶላቸው በጭቃ አፍ ሲለው በቃ ይበራል ማለት ለዒሳ ወሚና ሙዕጂዛቱ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም ሌላ ለነቢይ ዐለይሂ ሰላቱ ሰላም የተሰጠ ተአምርም አለ ነቢይና ሙሐመድ ሰለላሁ ዐለይሂ ወሰለም በሁሉም ዘመን በጣም በቃ ማለት ትልቅ ሙዕጂዛ ለሁሉም ነቢያት ስለዚህ ከተጠቀሰው ውጪ ለኢብራሂም ምሳሌ እነሱ በቃ የኛ ማለክቶች ጎጂ ናቸው ግልጽ ነው የሚያጠፉ ናቸው ሲል የእነሱ አማልክቶችን ማለት ነው ከትክቶ አሳያቸው ግልጽ ነው አለ ከትክቶ አሳያቸው ግልጽ ነው በዚህ ሌላ ደግሞ እኛ በቃ እሱን እናጠፈዋለን አጥፊነን ብለው ነው አለ ያሰቡት ሁሉም አበሩበት፣ ተባበሩ፣ እሳት ውስጥ ከተቱት። በማስ ሚንጀሊቅ በማስወንጨፊያ ማለት ነው። እሳቷ በአደገኛው ከላይ ያለን እንግዲህ የሚበርን እንኳን አዋፋትን ጠልፎ የሚጥል ነው። ከኋላቸው ተከትሎ መጣ። ምን ይላሉ? እንግዲህ ትልቅ ሙዕጂዛ ነው አይደል እንዴ? እነሱ እንዳያቃጥላቸው ብሎ እንትን ያሉት እሱ እዛ ውስጥ ሆኖ ሰላም ሆኖ ሳያቃጥለው ከኋላቸው ተከትሎ መጣ። ግልጽ ነው። ከሙዕጂዛ ሙዕጂዛ የሆነ ነገር ነው ያሳያቸው ማለት ነው። ومنها معجزات نبينا محمد صلى الله عليه وسلم وهي كثيرة سواء من النش بزونج أعظمها تلك የሚባለው القرآن ምንድነው ቁርአኑ الكريم ሌላ ብዙ መጥቀስ ይቻላል ግን ትልቅ ሙዕጂዛ እኛውን እንደ ቀላል ነው የምናስበው አይደል ቁርአን ግን የሙዕጂዛዎች ሁላ ሙዕጂዛ ነው وهو المعجزة الخالدة زوتاري هون استزل ألم إلى قيام الساعة يميكو يتهمر በአሁን ሰዓት እየተደመሙበት ያሉት በቁርአን እነዛ የአውሮፓ ዓለም ላይ ያሉት ናቸው። ግልጽ ነው። በቁርአን እየተደመሙ ነው ያሉት። በቃ ቁርአን ወደፊት ይከሰታል ያለውን ነገር ሁላ ሲያጠኑት ትክክል ሆኖ ነው። ግልጽ ነው። እነሱ በግኝት ደርሰንበታል የሚሉትን ነገር እሱ ቀድሞ ይነግራቸዋል። ግልጽ ነው። በጣም የሚገርም ብዙ ነገሮችን ማለት ነው ከቁርአን ማለት ነው ምን እያሉ ነው وهو المعجزة الخالدة التي تحدى الله بها الجن والإنس الله سبحانه وتعالى بزي قرآن انجلي سونم جننم من ያለበት يتفوك የተፎካከረበት ألا يأتوا بمثل هذا القرآن لا يأتوا بمثله ولو كان بعضهم لبعض ظهيرا አንዳቸው ለአንዳቸው ቢረዳዱ እንኳን ቁርአንን የሚመስል ተአምር ማምጣት አይችሉም። እንደው ተሰብስቦ መረዳዳት አለም ላይ ያሉ እኮ ነው የተባለ። ሰው ብቻ አይደለም ደግሞ ያለው ማን ያለው? ሰውም ጂኒም አለ። ይተባበሩና እሱ የሚመስል ያምጡ። ቁርአንን የመሰለ ደግሞ ይከብዳቸዋል። ተውና የተወሰኑ አንቀጻቶች አሉ። ይህም ደግሞ ይከብዳቸዋል። እስቲ ስንት አንቀጽ? አስር አለ። ግልጽ ነው። ከዛ በኋላ ደግሞ ወደ ምን ገባላቸው? አንቀጽ አያ ግልጽ የለም ማለት ነው። አይ ቁርአንን የመሰለ እንግዲህ አመጣለሁ ብሎ እንግዲህ በጊዜው ያሉ ሰዎች የማርቤ ምንድነው የሚባለው ይሄ የኩሽና ወይም የማድ ቤት ወሬ አወሩ። ግልጽ ነው። ወልሙርሰላት ዑርፋ ፈልአሲፋት አስፋ ይላል። ወናሽራት ነሽራ ምሳሌ እንትን ላይ ደግሞ ስንል ወናዚዓት ወናሽጣቲ ነሽጣ ግልጿል እሱ ደግሞ ማለት ነው አይኔ ቁርአንን ይኸው እንደዚህ መምጣት ወጣቢኻቲ ጠብኻ እንደዚህ ያለ የምን ኬት አልወጣም እሱ ከኩሽና አልወጣም ግን የሱ ግልጸዋል የአንዷ ግን የምኗ የቁርአን ማለት ነው አንድ የምትጠቀሰዋ ከሊማ ራሱ ብዙ ነገሮች ትይዛለች ግልጽ ነው እሱ ግን እዛው በዛችው ቃል ማድቤት ነው ያለው ግልጽ ነው አለ ጋጋሪዋ የጋገረች ጊዜ ወይም ጠባሿ የጠበሰች ጊዜ ሲል ጋጋሪዋም ጠባሿም እዛው ነው ያሉት ጠበኸ ነው አይደል እንዴ ግልጽ ማለት ከየትም አልሄድም ቁርአን ግን ረቂቅ ነው አንዱን ስት ግልጽ ማለት እያንዳንዱ ነገር ላይ ማለት ነው ናም هي كثيرة أعظمها القرآن الكريم وهو المعجزة الخالدة التي تحدى الله بها الجن والإنس منها الإسراء والمعراج የኢስራና የሚዕራጅ ጉዞ ኢስራ እንግዲህ ኬት ስኬት ነው ከ ከመካ ስኬት እስተ በይተል መቅዲስ ነው። ሚዕራጅ ደግሞ ኬት ስትሄድ ከበይተል መቅዲስ እስተ አላህ ስብሓነ ወተዓላ ድረስ ያደረጉት አረ ኢላ ሰማዕ ሳቢዓ ያደረጉት ጉዞ ነው። ይሄ ነው። ባረከላሁ ፊኩም። ሰው ልጆች እንግዲህ በአሁን ሰዓት ይደነቃሉ፣ ይደመማሉ። በማ በመንኮራኩር ጠፈር ላይ ሄዱ እየተባሉ እዚሁ ያሉ ሰዎች እዚሁ ነው ያሉት። እየተደመሙ ነው ያሉት። ግልጸዋል። እዚቹ ጠፈር ላይ የተባለ የሚወራላቸው ሰዎች ሰው እየተገረመ ነው ያለው። በቃ ሄዱ እዛ በመንኮራኩር እነዚህ በቆርቆሮ ነው የሄዱት። ነብዩ አለይሂ ሰላቱ ሰላም በቆርቆሮ አይደለም የሄዱት። ግልጽ ነው። መንኮራኩር ምናምን ምናምን በሚባለው ማለት ነው። ግልጽ ነው። ነብዩ አለይሂ ሰላቱ ሰላም ከጅብሪል ጋር ነው የሄዱት። ግልጽ ከጅብሪል ጋር ግልጽ ያለምንም ምን ቆርቆሮ ማለት ነው። ግልጽ ነው አለ አላህ Subhanahu Ta'ala የመረጠው እንዳለ ወንሽቃቁል ቀመር እስቲ እንትን የተከፈለለት ሰው ታውቃላችሁ? ጨረቃ የተከፈለለት ሰው ሲያመላክት ወደ እሷ የተከፈለለት ሰው ታይተ ታውቃለህ? ነቢዩ አለይሂ ሰላቱ ሰላም ግን ጨረቃ ምን ብላለች? ተከፍላለች ሁለት ቦታ። ግልጽ ነው አለ ናም ሀዛ ሙዕጂዛ ግልጽ ነው ወተስቢሁ ልሐሳ ያለምንም መንካት ነቢዩ ጨረቋን ሄዷል ከአንተ ዳቦ እንኳን ለመቁረስ ምንድን ነው ሄደ ነው አይደል እንዴ በእጅ ምናምን ትለው ግልጽ ነው ነቢዩ ሄዶ ነክቷት አይደለም ግልጽ አለ هذا معجزة كبيرة وتسبيح العصا في كفي ነቢዩ የያዙት ማለት ነው ምን ሐሳ ሐሳ ምንድን ነው ጠጠር ማለት ነው አይደል ተስቢህ ያደርጋል ነቢዩ ላይ ሆኖ ተስቢህ አላህን ያወድሳል ያተር ሱብሃንአላህ ሲል ግልጽ ነው እኛ ጠጠር ሰብስበን የፈለግን እኛ ብንጮህበትም ራሱ አስሬ ቁል ሱብሃንአላህ ብንለው ራሱ ማያኮል እሱ ነው። አለይሂ ሰላቱ ሰላም ወሐኒኑል ጅዝ ያ ደግሞ ጅዝ ጉቶ ነው የሚባለው። ጉቶ ምን ማድረጉ ስቅስቅ ብሎ ድምፅ አውጥቶ ማልቀስ። ሐኒን ማለት ድምፅ አውጥቶ ማልቀስ ነው። ኢለይሂ ወደርሱ ኢለይሂ ማለት ወደርሱ ሲል ወደ ነብዩ ለምንድን ነው ያለቀሰው? ነቢዩ ትተውት ሌላ ሚንበር ሲሰራላቸው እሱን ቀየሩትና ሌላው ላይ ስቅስቅ ብሎ ታዳሚው እንግዲህ ኹጥባ ሊሰማ የመጣው ሰው ሁላ የምኑን ምንድነው የሚባል ምንድን ነው ያልኳችሁ? ጉቶ ወይም ደግሞ የሆነ ከእንጨት የተሰራ ማለት ነው። ግልጽ ነው። ሲያለቅስ ሲሰሙ ነበር ድምፅ ሲያወጣ ለኹጥባ የመጣ ማለት ነው። ወኢኽባሪሂ አን ሐዋዲሲል ሙስተቅበል ይሄ ብቻ ብዙ ግመሎች ለነብዩ መተው እየሮጡ ቤተሰቦቿ ሲያሰቃዩት ምን ብለው መጣ በጆሮአቸው ለነብዩ የነገረችበት አጋጣሚ ምን አርጋት ነው ብሎ ሲጠይቁት እሷ ያለችውን እንግዲህ አድርጓታል በድሏታል ማለት ይህን የመሳሰለ ብዙ ሙዕጂዛዎች ከነብዩ ስር ማለት ነው መፍለቅ ውሃ ምንም ውሃ የለም ግን እዛው ያለው ጀይሽ ሁላ ውሃው አናሳ ነበረ። ነቢዩ እጃቸውን አድርገው ከእጃቸው በያቅጣጫው ምን ይል ነበረ? ይፈልቅ ነበር። ያ ሁላ ጀይሽ ምን አደረገ? ውዱ አደረገ። ጀይሽ ሙሉ የምን የአህዛብ ጦርነት ጊዜ የኸንደቅ ጦርነት ጊዜ ሴትየቷ ያቀረበችው እንግዲህ ከባሏ ጋር ተመካክረው ግልገል ታርዳ የሚቆጠሩ ቂጣዎች፣ ዳቦዎች ተጋግረው ምን አደረጉ? ያውላ ጀይሽ በላ ጀይሽ እሷ አንድ ሁለት ሰው ነው ያለችው። እንግዲህ ከአምስት መቶ በላይ ጄሽ ነው የበላው አይደል እንዴ? ይሄ ትልቅ ተአምር ነው። ግልጽ ነው። አን ሐዋዲስ ልሙስተቅበል ወልማዲ ነብዩ መናገራቸው አን ሐዋዲስ ልሙስተቅበል ወደፊት የሚከሰቱ ምኖችን ክስተት ሐዋዲት ማለት ክስተት ነው። ወልማዲ ሙስተቅበል ወደፊት ነው። ማዲ ደግሞ ያለፉት ህዝቦችንም ተናግረዋል። ነቢዩ ሄደዋል አዩ ማረን ግን ተናገሩ ማለት ነው። ወደላኢሉ ኑቡወቲ እንግዲህ ምሳሌ አስሐቡል ካህፍን ታሪክ የነገሩ ነብዩ ናቸው አይደል እንዴ? ወደላኢሉ ኑቡወቲ የነብይነት አመላካች ነገሮች ለይሰት መሕሱራ የተገደበች አይደለችም። ፊል ሙዕጅዘቲ በምን በሙዕጅዛ ብቻ የተገደበች አይደለም። ከማ የቁሉል ሙተከሊሙን ሙተከሊሞች እንደሚሉት ፈላስፋዎች ማለት ነው። ነብይነትን የሚያመላክተው ይህ ብቻ አይደለም በል هي كثيرة متنوعة በጣም ብዙ አይነት ነው ሙዕጂዛ ብቻ አይደለም ብዙ አይነት ነው ከሙዕጂዛ ውጪ ስንወጣ ሚና ከሷ ውስጥ ኢኽባሩሁም መናገራቸው ነው አኒል ኡመሚ ስላለፉት ህዝቦች መናገራቸው ቢማ ሰየኩኑ ስለሚሆነው ነገር وإخبارهم الأمم عفوا منها كسوست إخبارهم والأمم ለህዝቦቻቸው መናገራቸው ቢማ ሰየኩኑ ወደፊት የሚሆነውን ነገር ሚን ኢንቲሳሪ ምሳሌ እንደሚረዱ ማለት ነስር በእነሱ ላይ ድልን እንደሚቀናጁ ወኹዝላኒ አዕዳኢህም ጠላቶቻቸው ደግሞ እንደሚዋረዱ እንደሚሸነፉ ተናገሩ እነሱ እኮ ገና አንድ ገና ብቻቸውን ሆኖ ሊሆን ይችላል ወይ ተከታዮቻቸው ትንሽ ነው ግን ምን አሉ እኛ በእናንተ ላይ ድል እንቀናጃለን የበላይ እንሆናል እናንተ ደግሞ ታፍራላችሁ ብሎ ይነግሯቸው ነው ወበቃኢ ልዓቂበቲ ለሁም መጨረሻው ለነሱ እንደሚያመር ለህዝቦቻቸው መናገራቸው ወበቃ እንደሚዘወትር አልዓቂባ መጨረሻው ማማር ለሁም ለነሱ ፈወቃ ተከሰተ ከማ አክበሩ እንደተናገሩት ይሆናል ተብሎ የማይታሰበው ሆነ ማለት ነው። ግልጽ ነው። ነቢዩ አለይሂ ሰላቱ ወሰላም እንግዲህ እሳቸውና ተከታያቸው የመጀመሪያ ማነች ኸዲጃ፣ ከዛ በኋላ እያለ ከሪጃሎች አቡበክር፣ ከልጆች አሊ፣ ከኻዲም ማ ዘይድ እያለ ማለት ነው እየተከተሏቸው ከዛ በኋላ ቀስ በቀስ ምን አሉ አዎ ቁጥራቸው እየበዛ ድልን ተቀናቸው። ስመጥር ሀያላን የሚባሉ መንግስቶች እነ ሩም እነ ፋርስን ምን አሉ አንበረከኩ። ግልጽ ነው። ይህ እንግዲህ የማይታሰብ ህልም ነው ተብሎ የሚሆን ነገር ነው። ولم يتخلف منه شيء አንዳችም ካሉት ነገር ወደ ኋላ የሆነ ነገር የለም። ወለም የተኸለፍ ወደ ኋላ የሆነ ነገር የለም። ሚኑ ከሱ ሸይን አንዳች ነገር ከማ ሐሰለ ሊኑህ ለኑህ እንደተከሰተው ለኑህ እንደተከሰተው ሲል ህዝቦቹ ምን አሉት? አረ አንተ በቃ ሁሉም በቃ ኢኒ ስንት አመት ነው የጠራቸው? ግዛ ዘጠኝ መቶ አመት ነው አይደል ጥሪ ያደረገላቸው አላህ ኢላ 50 አመን አይደል የሚለው ለስን 950 አደረገና 50 ነው የቀረው ለስን ለሺ ግልጽ 950 አመት ዳዋ አድርጎላቸው ኢኒ ዳዕውቱ ቀውሚ ለይለን ወነሃራ ፈለም የዚድሁም ዱዓኢ ኢላ ፊራራ የእኔ ጥሪ ሽሽትን እንጂ ምንም አልጨመረላቸውም አለ وإني كلما دعوتهم لتغفر لهم جعلوا أصابعهم في آذانهم واستغشوا ثيابهم وأصروا واستكبروا استكبارا አይደል? በቃ እኔ ጥሪ ሳደርግላቸው ጆሮአቸውን ሲይዙ ፊታቸውን ሲሸፍኑ ግልጽ ይሄ ሁላ አዎ በቃ ጌታዬ ጠሯቸው ብዙ ደከምኩኛል ግልጽ ወኢኒ ኩለማ ዳዑቱሁም ሊተግፊረ ለሁም ጃሉ አሳቢዐሁም በቃ ይሄ ነው በቃ ምንም እነዚህ ዳ የሚፈልግ በቃ አምላኩን ለመነ። ግልጸዋለ እነዚህ ምንም በቃ የሚጨምርላቸው ነገር የለም። ግልጸዋለ የእነሱ አውላድም ሌላ ተከታይ ነው። አምላኩን ለመነ። አላህ ስብሓንሁ ወተዓላ ምን አደረገ? መርከብ ስራ መርከብ ስራ ሲለው መርከብ መስራት ጀመረ። <laughs> አሁን ገና የሚያዋጣን ስራ ይዛል ይሄ ነው አንተ እስካሁንም ዝም ብለህ ትፈጃለህ ሰዓት ግልጽ ነው ጥሩ አናጺ ይሆናል አሉት መጥፊያቸው መሆኑን አላወቁም ተው ያ ግን አስጠንቅቋቸዋል እኮ ብዙ ነገር ግልጽ ነው አለ ለልጁም መከረው ተው ልጅ ይቅርብ ከኔ ጋውን አሁን መጥፊያ ጊዜ ነው ሲለው እንዳልከው እውነት ከተከሰተ አለ ተራራ ሊወጪ ወጥቼ ምን እላለሁ ድናለሁ አለ ምን አለው ላ አሲመ ልየውም አምሪላህ ከአላህ አምርኮ የሚጠብቅ ዛሬ ምንም የለም ባለው ይቷለ እንግዲህ ተጥለቀለቀች ማለት ነው። አላህ ስብሓነ ወተዓላ ሰማይንም ያለሽን ውሃ እንዳለ ልቀቂ፣ ምድርም እንደዚያው ያለሽን ውሃ ልቀቂ። ከላይ ከታች ማለት ነው እንዳልነበረ ሆነ። ተራራ የሚደርስ ውሃ አስበው አስበው እንዳልነበር ተራራ የሚደርስ ነው። አይደለም አንተ እስቲ አንገት ድረስ የሚደርስ ውሃ ውስጥ ስትገባ ምንድን ነው ምንም እኮ ማያስቀር ተራራ ላይ ወጣለሁ ብትል ከተራራው ላይ አውርዳል። የትም ምንም ማምለጫ የሌለብህ ማለት ብሎታ ለዓሲመ ልየውም ዛሬ ጠባቂ የለም። ግን መርከቡ ላይ ያሉ ሰዎች ራሱ እኮ አላህ በቁድራው ነው እንጂ እንዲህ አይነት ውሃ እንዶ ለመሄድ እንኳን የሚያስመች አይደለም አይደል? ግን አተረፋቸው እሱና ተከታዮች መፎ ስለዚህ ይኸው እንዳለው ተከሰተ ተው ሲላቸው ሳሌህም እንደዚሁ ሲመክራቸው አልሰማ ብለው ሹዓይብም እንደዚሁ ወኢብራሂም ኢብራሂምም ሉጥም ሙሳም ወነቢዩና መሐመድ ሰለላሁ ሰለዋቱላሂ ወሰላሙሁ ዐለይሂም የአላህ ውዳሴና ሰላም በሁሉም ነቢይ ለአላህ ያድርግና እንዳሏቸው ተከሰተ ማለት ነው አጅመዒን مما قصه الله في كتابه الله سبحانه وتعالى انقدي يترك لنه لا تكسته ومنها كالصوص أنما جاءوا به الناس يزوي تتكو من الشرائع شرائع شريعوي من دنقاقي الناس يزوي متوت والأخباري من يالوت يزوي متوت دقمو وري سينا في غاية الإحكام ጥበብን የተላበሰ ነው። እንዶ ዝም ብሎ ግልጽ አለ ወሬ አፈ ታሪክ አይደለም። ግልጽ አለ ጥበብን የተላበሰ የሆነ አው ኸበር ነው፣ ድንጋጌ ነው። ሸሪያቸውም ድንጋጌያቸው ምን ያለ ነው? ጥበብን የተላበሰ ይዘውት የመጡትም አኽባር ወሬው ዜናው ደግሞ ምን ያለ ነው? ጥበብን የተላበሰ ነው። ወልኢትቃን ኢህካምና ኢትቃን ተመሳሳይ ነው። የረቀቀና ጥበብን የተላበሰ በሉት። የተራቀቀና ጥበብን የተላበሰ ወከሽፍ ለሐቃኢቅ እውነታን ማለት ነው ግልጽ ፍንትው አድርጎ የሚያሳይ ወሐዲ ልኸልቂ አዎ ፍጥሯንን ወደ ቅናቸው መንገድ የሚመራ ሚማ ዩዕለሙ ቢደሩረቲ ያ ነገር እንግዲህ በአስፈላጊነቱ የሚታወቅ ነገርን ነው ይዞ የመጡት። ግልጽ ነው። ዝም ብሎ እንቶ ፈንቶ የሆነ ነገር አይደለም ይዞ የመጡት። ግልጽ ነው አለ በጣም ምን አስፈላጊ የሚባል ግዘዋለ ነገርን ነው ይዞ የመጡት ማለት ነው። አነ ሚስለሁን ነው እኮ እንዲህ አይነት ደግሞ ለሰው ልጅ አስፈላጊ ጠቃሚ ጥላቻን መንገድ የሚመራቸው የሆነ እነ ሚስለሁ ላ የስዱሩ ኢላ አን አዕለሚ ናስ ወአበርህም ከሰዎች ሁላ አዋቂ እንዲሁም መልካም የሆነ እንጂ ኬትም አይመጣም። እስቲ በሰዋዊ ህግ እስቲ አንድ ንገሩኝ አንድ ንገሩኝ ለሴቶች ማለት ነው ለሴቶች ማለት ነው። አሁን እኔ አሁን ካለው ተጨባጭ አንጻር ነው። ለሴቶች ማለት ነው ትክክለኛ የሆነ ህግ የተቀመጠበትን በአለም ላይ እስቲ ንገሩ። ለነሱ ጠቃሚ የሆነ ህግ በሁሉም ጃንብ እንደ ኢስላም ድንጋጌ ለሴት ልጅ ጠቃሚ በዓለማችን ላይ ያለበት ህግ እስቲ ንገሩ። የት ታገኛላችሁ? ወላሂ ላ ተጂዱን አህሊፉ ቢላህ የትም ብትሄዱ አታገኙ። ግልጽ ነው። ሁሉም እናንተ መጫወቻ ለማድረግ ብቻ የሚሯሯጡበት ህግ ብቻ ነው። ግልጽ ነው። መብት መብት ሴቶች እድገት ምጥቀት እያሏት እውነት እየመሰላት እሷም የመጠቀች እየመሰላት ወዴት ትሄዳለች? ወደ ውጪ ምጥቀት ፈልጋ ነው። ግልጽ ነው። ቀልጣ ትቀራለች ማለት ነው። ግልጽ ነው። እንዲሁም ማለት ነው ኪላቡና ሲያገኟታል ማለት ነው። ግልጽ ነው። የሰው ውሾች መጫወቻ ትሆናለች ማለት ነው። እነሱም የሚፈልጉት ያንን ነው። በእያንዳንዱ ጃኒብ ብትሄዱ ሴት ልጅ ክብሯን ጠብቃ አምሮባት ተውባ እንድትቀመጥ የሚመክራት ኢስላም ሀታ በምን ላይ አላህ ስብሓነሁ ወተዓላ እኛ ላይ ካስቀመጠው የስሜት አንጻር እንኳን መፍትሄውን ያስቀመጠላት ማን ኢስላማዊ ህግ ነው። እስቲ በሰዋዊ ህግ እንደው ከቁርአን ኮርጀው ካልሆነ በስተቀር ለሴት ልጅ ባለው በአሁኑ ሁኔታ ላይ ህግ የተቀመጠ የቱ ጋር ታገኛላችሁ? ሁሉም ህግ ከአንድ በላይ ማግባት የሚባለውን ርዕስ አይፈቅዱም። እንደውም ሲቃወሙ ነው የምታየው አይደል እንዴ? ሲቃወሙ ነው የምታየው። እነሱም እያዩት ነው ዓለምም እያየው ያለው ሁኔታ ነው። የሴቶች ሬሾና የወንዶች ምን አይደለም የሚመጣጠን አይደለም። ይሄ እነሱም እያዩት ያለው ነው። ምክንያቱም ስታቲክስ የሚባለው ነገር በእጃቸው አይደል እንደ ያለው አይደል። ስለዚህ ያውቁታል እኮ የሚታወቅ ነው። አንተም ቀና ብለ ክፍል ውስጥ ዝም ብለህ እየተዟዟርክ ምንም ችግር የለውም። የግድ ዓለምን መዞር አይጠበቅብህም። ግልጽ ማለት በተለይ አስተማሪው ከሆንክ ታውቀዋለህ። ግልጽ ነው። የሆነ ጊዜ ላይ እኔ check አድርጌ ስለነበረ ነው። ይሄ የሚታይ ነገር ነው። ግልጽ ዋለ ከምንም ያልተደበቀ ግን ለነሱ መፍትሄን ግን ያስቀመጠ ነገር የለም። ኢስላም ግን ግልጽ ነው ከ1438 ዓመት በፊት እ በእነዚህ ጊዜያቶች በፊት የተቀመጠ ህግ ነው። ግልጽ ማለት አዎ ለሚችል ሰው እነዚህ ቦታ መያዝ አለባቸው ሴቶች ብሎ ማለት ነው። መቼም ትክክለኛ አቅል ያለው ሰው ማለት ነው ግልጽ ነው አለ ዝሙት ያድርጉ እንዲሁ ዝም ብሎ ተቃጥለው ይኖሩ እንዲህ እንዲህ ብሎ እንደማይል አቅል ያለው ሰው እውን ነው። አቅሉን በትክክለኛ አስተሳሰብ ለሚያስኬድ ሰው ማለት ነው። ግን ተመልከቱ ከእህቷ ጋር ሙሻረካ አድርጋ በፍቅር መኖር የመሰለ ጥሩ ጎዳና የለም። ግጽ ነው። አለበለዚያ ግን እነዚህ ሴቶች ላይ የሚፈረዱ ነገር ኢማ ዝሙት አድርጊ ወይማ ደግሞ የማንም መጫወቻ ሁኚ ነው። ከዛ ውጭ አይኖራቸውም። አለበለዚያ ግን ማንኛውም ሰው እንደሚበላው እንደሚጠጣው ይበላሉ፣ ይጠጣሉ። ከዛ በኋላ ደግሞ እንደ ማንኛውም ሰው ደግሞ ምን አላቸው? ስሜት አላቸው። ስለዛ ነገር ግን ምን ያድርጉ? ግምት ላይ አስገብቶ የተቀመጠ ህግ ግን የማን ነው? ሸሪዓቱል እስላሚያ ነው። በሁሉም ዘርፍ በዘይቶች ጉዳይ ላይ ሁሉም ቢጠና እንደ ኢስላም ለሷ የቆመ የለም። ለሁሉም የሰው ዘር ነው። ወላ ሲየማ ግን አሁን ይህንን ያመጣሁት ለምንድን ነው? ሴቶች የሴቶችን መብት ያስከበረ ምናምን ግልጽ ነው። የሴቶች ቀን እያለ የሚለፍፍ የነበሩ እነሱ? ሴቶች ከነ ህይወቷ በምትቀበር ጊዜ መን الذي قام ليحارب هذا الشيء من النبي صلى الله عليه وسلم አይደል እንዴ አልኢስላም ሴት ልጅ ከነ ህይወቷ በምትቀበር ጊዜ የቆሙት እሳቸው ናቸው። ግልጽ ነው። ተመልከቱ ታላላቅ አንበሳ የሚባሉ ሰሃቦች እንኳን ያንን አመለካከት ለመጣል አቡ ሐፍስ ተብሎ የተሰየሙ ማን ዑመር በሴት ልጁ ሴት ልጅ ቦታ የላትም አይደል ያንን ለመደምሰስ የሚያደርጉትን ነገር ስታዩ በጣም የሚደምም ነው። ነብዩ ለወንድ ልጅን ያሳደገ ከሚባለው አጅር የበለጠ ማንን ያሉት? ሴት ልጆች ሁለት ሴት ልጆችን ኑሮት እነሱን ተከባክቦ ምን ያለ ምን ያለ ያሳደገ ከኔ ጋር ጀነት ውስጥ እንደዚህ ብሎ ነብዩ አውራ ጣታቸውንና አፎን ምንድነው የሌባ ጣት ቻመልካች ጣት የምትባለውና ውስጣ ጣታቸውን አመላክቷል። ተግባባን። እንደዚህ አንድ ሁለት ሚስት ኖሮት ወደ አንዷ ካጋደለ ይሄም የሴት ልጅ መብት ከመጠበቅ ወደ አንዷ ካጋደለ አንዱ ጎን ወደ እሳት ያጋደለ ሆኖ ይቀሰቀሳል። መብታቸውን ጠብቁ ብለው ነው ነብዩ ይኸው ሐዲስ ብዘረዝር ምን ብትል ኢስላምን በደንብ የተረዳ ሰው ለካ የኔ ክብሬ ለካ ለኔ የቆመልኝ ማለት ነው ኢስላም ነው የሚለውን ሁሉም ይደርስበታል። እነዚህ ግን አዎ ያው ነው እንግዲህ ዶሮን ሲያታልሏት ነው የነሱ አካሄድ ግን ራቢዕ አራተኛው ማለት ነው ወሚና ከሷ ውስጥ አን አላህ አላህ እኮ ዩአጅዱሁም ተእይደ ሙስተሚራ አላህ ስብሓነ ወተዓላ እነሱን ያጠነክራቸዋል ይረዳቸዋል ተእይደ ሙስተሚራ ለዘላለም የሚቀጥል ማለት ነው። ሙአየድ ተእይደን ሙስተሚራ ማለት በቃ ቀጣይነት ያለው ግልጽ ነው። አዎ መርዳትን ይረዳቸዋል። ወቀድ ዑሊመ ዝም ብሎ አይደለም ማለት ነው የእነሱ መረዳት። ወቀድ ዑሊመ ታውቋል ሚን ሱነቲህ ሱብሓነህ ጥራት ይገባውና የአላህ ስብሓነ ወተዓላ ሱናዎች ውስጥ አነሁ ላ ዩአይዱ ከዛብ ውሸታምን ምን አይልም አይረዳም። ውሸታምን አላህ ምን አይልም አይረዳም። ቢሚስሊ ማ ዩአይዱ ቢህ ሳዲቅ እውነተኞችን እንደሚረዳ አይረዳም በላ ቡደ አየፍተዲሐ አልከዛብ ውሸታም የሆነ ሰው የሆነ ጊዜ ላይ መጋለጡ አይቀሬ ነው ግልጽ ነው መጋለጹ አይቀሬ ነው ወቀድ ዩምሂሉሁ ላሁ አላህ የሆነ ጊዜ ላይ ችላ ሊለው ይችላል ثم يهلكه ከዛ ግን ምን ይለዋል ያጠፋል ወላሂ ሐቂቀተን ለባጢል የሚራመዱ ሰዎች የሚሯሯጥ ሰዎች የሆነ ጊዜ ላይ ድረስ ነው እንጂ ለዘላለም እኮ ነስር አያገኙ። ያው ከዛ በኋላ ይጠብቅና ያጠፋቸዋል ማለት ነው። ግልጽ ነው አለ። እንደዛ ቢሆን ኖሮ ነብያቶችን ያጠፋ ነበራ። የነሱ ግን እንደውም ነስር ያለው የት ነው? መጨረሻ ላይ አይደል? ሄዶ ሄዶ ነስር ግን ያመጣል ማለት ነው። አላህ ሱብሓነሁ ወተዓላ ወዙልዚሉ አይደለም ነው አላህ እንቀጠቀጡ እያሉ ሐታ የቁለ الرسول والذين ማዓሁ ምን አሉ ቃሉ ምን አሉ መታ ነስሩላህ መቼ ነው ድል ብለው እስኪሉ ድረስ ግልጽ ነው አለ ከዛ ግን ነስር በአላህ እጅ እንደሆነ አዎ አላህ ነገራቸው ማለት ነው ወሚንሃ ከሷ ውስጥ አነ ጠሪቀተውም የእነሱ መንገድ የነቢያቶች መንገድ ዋሂደቱን ስንት ነች አንድ ነች ፊማ ያእሙሩነ ቢሂ በሚያዙት ነገር ሚን ዒባደት ለአላህን ከመገዛት አንጻር አንድ ነው መንገዳቸው። እስቲ አንድ የሆነ የንጉሳቶች አምጣልኝ እስቲ ከመጀመሪያ ጀምሮ ከላይ እስከ መጨረሻ አንድ ሆኖ የሚሄድ ብታመጣ አታገኝም። ህግ ሆኖ የሚሄድ ግልጽ ነው። ዋይ ያ ወይ እኔ ይሻላለሁና ልሻሮ እያለ ህጉን ይሽራል እያለ እያለ ሁል ጊዜ ነው የሀገራችን እንኳን ከአጼዎቹ ጀምረ እስካሁን በጣው አዎ ሲሸራረፍ ሲጎማመድ ምናምን አንዴ ሲጨመር እዚህ መጥቷል። የነቢያቶች መንገድ ሁሉም ሀቅ መሆኑ የምታየው ሁሉም የመጡበት ጎዳና ስንት ነው? አንድ ነው። አንድ ነው በቃ። ነቢዩ አለይሂ ሰላቱ ወሰላም ሙሳንን የሚጻረር መንገድ ይዞ አይመጡም። ሙሳ ዒሳን የሚጻረር እንዳውዴን በቃ የለም ወለዓመሉ ቢጣዓቲሂ እነሱ የመጡት አላህን አንድ አድርጎ በመገዛት ወለዓመሉ ቢጣዓቲ እሱን በመታዘዝ መስራት ወተስዲቂ ቢልየውም ልአኪር በመጨረሻው ቀን እውነት ማለት والإيمان بجميع الكتب والرسل ከአላህ ዘንድ በመጡት ኪታቦች በሁሉም ማመን በመልእክተኞች ማመን ዙሪያ ላይ ነው በቃ የመጡት فلا يمكن خروج واحد منهم فلا يمكن ምንም አያስመችም خروج واحد منهم ከነሱ አንዳቸውን መውጣት ማለት ነው منهم عما اتفقوا عليه እነሱ ከተስማሙት ማንም ሰው መውጣት አይችልም ግልጽ ነው እነሱ በተስማሙበት ፈሁም ዩሰድቅ ፈሁም እነሱ ዩሰድቁ ሙተአኺሩሁም ከኋላ የመጣው ያረጋግጣል ሙተቀዲመሁ ከነሱ ቀድሞ የመጣውን መንገድ እያረጋገጡ ነው የሚሄዱት ከነሱ ቀድሞ የመጣውን መንገድ እያረጋገጡለት እውነት ነው እያሉ ነው የሚሄዱት ማለት ነው። ይኸው የአንድ መንገድ እኮ ትክክለኝነት የሚታወቀው በዛ አቋም ላይ አንዱ ነው ሲሄዱ ነው አንዳቸው ለአንዳቸው የሚጠራመስ አቋም ካላቸው ባጢል መሆኑን ታውቃለህ። ግልጸዋለህ። ስለዚህ ሙተቀዲሙ ወዩበሽር ሙተቀዲሙ ሙተቀዲመሁም የእነሱ ቀደምት የሆነው ያበስራል ቢሙተአኺሪሂም ከበስተኋላ ያሉትን ግልጽ ነው። ምን ማለት ነው? ቀድሞ የመጣው ኋላ ለሚመጣው ምሳሌ ስለ ኢሳ አላህ ስብሐነ ወተዓላ ሲናገር ግልጽ ነው አለ ومبشرا برسول من بعدي اسمه يأتي من بعدي اسمه أحمد። ነቢዩን እኮ ነው ግልጽ ነው አብሳሪ ሲሆን ላክ ነው ነው እያለ አላህ ያለው ግልጽ አለ ስለዚህ ገና እኮ ዒሳ ቀድሟል። ከማን በፊት? ከነቢ አለ ሰላም ግን ይመጣል ብሎ ያበሰረው እሱን ነው ከማ በሸረል መሲህ መሲህ እንዳበሰረው መሲህ ማና ዒሳ ነው አይደል? በዕብራይስጥኛ ነው ብያቸዋለሁ። መሲህ ማለት የተቀባው ማለት ነው፣ ቅዱስ ለማለት ነው። ወመን ቀብለሁ ከሱ በፊቱ ያሉትም አበሰሩ ቢሙሐመድ ሰለላሁ ዐለይሂ ወሰለም በነቢዩ አበሰሩ። ተውራት እንጂል ላይ ስለማ አለ ስለ ነቢ አለይሂ ሰላት ሰላም አለ ግልጽ ነው ያበሰሩት ማለት ነው ወከማ ሰደቀ ሙሐመድ ሰለላሁ ዐለይሂ ወሰለም ነብዩም ደግሞ እውነት እንዳሉት ሁላ ጀሚዐ ነቢይነ ቀብለሁ ከሳቸው በፊት ያሉትን ነብያቶች ሁላ እውነት እንዳሉት ጠሪቃቸውም ትክክል ነው ብሎ ለነሱ ማረጋገጫን እንደሰጡ ሁላ ስለዚህ ራሱ ምንን ያመላክታል መንገዳቸው አንድና ትክክል መሆኑን ያመለክታል ወሚን ደላኢል ኑቡወቲ ነብይ መሆናቸውን ከሚያመላክት ነገሮች ውስጥ ተእይዱላህ ሊልአንቢያ አንቢያዎችን አላህ የሚረዳ መሆኑ ነው ፈቀድ ዑሊመ በርግጥ ታውቋል من سنة الله ከአላህ ሱና ውስጥ وعادته እንዲሁም ከሱ ዓዳ ልማድ ውስጥ أنه لا يؤيد الكذاب። ውሸታሞችን ምን አይልም አይረዳም بمثل ما يؤيد به الصادق። እውነተኞችን በሚረዳው بل يفضح الكذاب። ውሸተኞችን አላህ በግልጽ ያዋርዳቸዋል ወላ የንሱሩ አይረዳውም በላ ቡዳ የማይቀር ነው አዩህሊከሁ እሱን ማጥፋቱ እንደውም የማይቀር ነው አላህ ያጠፈዋል ወኢዛ ነሰረ መሊከን አላህ እኮ አንድ ንጉሥ ቢረዳው ظالመን በዳይ የሆነን ሙሰለጠን በሰው ላይ ሙሰለጥ ማለት ማለት ነው የተሾመ አይደል በሰው ልጆች ላይ በቃ ተሾመ ይኸው በየጊዜው እንግዲህ በኢስላም ላይ የሚሯሯጡ ኢስላምን ለማጥፋት የሚመጡ በየጊዜው አሉ አይደል አላህ ግን የእጅ እጃቸውን እየከፈለ ውጭ አረጋቸው ወላሂ ኢነ ነስረላሂ ቀሪብ ኩሉ አቲን ቀሪብ ግልጽ ግልጽዋለ ሱሪያዎች ላይ እንግዲህ በሽር አልአሳድ የሚሰራውን ስታዩት ልንገረም እንችላለን አይደል የሰው ልጅ ማለት ነው ደሙ ደመ ከልብ የሆነበት ሀገር ማለት ነው ግልጽ ነው በየስታውን የሞተውን ህዝብ ስታስበው በጣም የሚዘገን ከቁጥሩ ብዛት ደግሞ የጭፍጨፋው ሁኔታ የህፃናቶችን ምን የማይለይ ሰው እንስሳ ህፃናት ምን የማይለይ እኮ ጭፍጨፋ ለዛ ደግሞ እንኳን ለሰው አይደለም እንስሳ የሚያጠፋ የሆነ ኬሚካል ነው የሚጠቀም እጽዋትን የሚያጠፋ ኬሚካል ግልጽ ነው እነሱን ለማውደም ስታየው እሱ የሰራውን በጣም ልትገረም ከሱ በላይ ግን አምባገነን የሆኑትን አላህ ስብሐ ወተዓላ የእጃቸውን ሰጥቶ ምን ብሏቸዋል ድባቅ አድርጓቸዋል። እሱን እነሱን የነዛን ታሪኮች ስናይ የአላህን ታላቅነት እናያለን። አላህ ግን ሰልጦት ነው አይደለ? በቃ ችሎታ ሰጥተው ሰልጦታል። በቃ ፊትና ነው፣ ግልጽ ነው። ፊትና ነው። በቃ አላህ ስብሐነሁ ወተዓላ ሚፍታሁን ሊልኸይር ያደረገው አለ፣ ምግላቀን ሊሸር አለ። አንዳንዱ ደግሞ ሚፍታሁን ሊሸር አለ፣ ምግላቀን ሊልኸይር የሆነ ሰው አለ። ተግባባ እንዲህ ሰው ነው ያለው። በቃ እንደዚህ አድርጎታል። ግልጽ ትራምፕንም አሁን ስታዩት በቃ ይኸው ገና ከመ ስልጣንን ከመቆናጠጡ ምን እያደረገ ነው? መስጊዶችን እያቃጠለ ነው አይደል? አሜሪካ ውስጥ አይደለ? መስጊድ እያቃጠለ ነው። ሌላ አንድ ሙስሊም ካሁን ወዲያ አሜሪካ ውስጥ የሚገባ የለም። ግልጽ ነው። እንዲህ እንዲህ እንዲህ በግልጽ ኢስላም ላይ አዋጅ ግልጽ ነው አለ እያለ ነው እንዲህ እነዚህ ወላሂ ላ ተቅነቱ ምን ረሕመቲላህ ግልጽ ነው አለ ከዚህ በዛ በላይ የሆኑ አምባገናኖችን አላህ የእጃቸውን እየሰጠ አስቀምጧቸዋል። ግን አሁን ሾሟቸዋል። በቃ ግልጽ ነው። በቃ ሰልጧቸው ነው። ዛሊም ናቸው ሙሰለት فهو እሱ እኮ ለም يدعي النبوة لم يدعي النبوة ولم يكذب عليه እሱ እኮ ነብይ ነኝም አይልም። ወለም የክፊ ባይዋሽም አለይህ በሱ ላይ በል ሁወ ዛሊሙን እሱ በዳይ ነው ሰለጠሁ ላሁ ነቢይ ነኝ ይላሉ እንዳይሉም እኮ አይደል በል ሰለጠሁ ላህ በእርግጥ አላህ ሹሞታል አላ ዛሊሚ ምስሊህ በእሱ አምሳያ በዳይ ላይ ደግሞ ይሾመዋል ግልጸዋለ በቃ እንዲህ እያለ ያቆያቸዋል ማለት ነው በዳዮችን በበዳዮች እየሾመ ግልጽ ነው በምድር ላይ ይሆናል ግማሹም ቢማ ከሰበት አይዲኩም ወያዕፉ አንከፊር ሙስሊሙ በሰራው ስራ ግልጽ ማለት በሰራው መጥፎ ስራ ይኸው እንደዚህ እንደዚህ አይነቱን ያቆያል። ግን እስከ ዘላለም አይደለም። እስከሚቆዩበት ጊዜ ግን ምን ይላሉ? ይቆያሉ። ይህን በማስመልከት አላህ ምን ይላል? ከማ ቃለ ተዓላ ወከዛሊከ ንወሊ ባዕድ አዛሊሚነ ባዕዳ وكذلك نولي بعض الظالمين بعضا بما كانوا يكسبون وكذلك እንደዚሁ ንወሊ እንሾማለን ባዕደ ዛሊሚነ ከፊል በደለኞችን ባዕዳ በማን ላይ በከፊሉ ላይ እንሾማለን ቢማ ካኑ የክሲቡ ሲሰሩት በነበረው ግልጽ ነው ሲሰሩት በነበረው አንዱም በአንዱ ላይ እየሾምን ምናምን እናስቀምጣለን ሙስሊሙ ህብረተሰብ በዲኑ መቀለድ መጫወት ሲጀመር እንካ እስቲ ይኸው ይላል። የሚነቃ ካለ ይነቃል። ወደ አላህ ምን ያደርጋል? ተውበት ያደርጋል። እንኳን አይደለም ይሄንን የፀሐይ ግርዶሽ እንኳን ነቢ አለይሂ ሰላቱ ሰላም ነቃ ብላችሁ ወደ አላህ እንድትመለሱ ነው አሉ። ግልጽ ነው። እነዚህ እነዚህን ስታይ ወደ ዲኑ ስንቱ ይመለሳል፣ የማይነቃም ደግሞ አይነቃም። ቢኺላፊ መን ቃል ኢነላህ አርሰለሁ በተቃረነ መልኩ እነዚህ በዳይ ምናምን ይሁንትን በቃ ሊሾም ሊያቆያቸው ይችላል። በተቃረነ መልኩ ኢነላህ አርሰለው አላህ እንደላከው የሚናገርን ኦ ካዚቡን እሱ ሸታም ሆኖ ፋዛ ለያዩ አይዱ ይህንን አይረዳውም አላህ ተእይደ ሙስተምረን ለቀጣይነት ያለው አይረዳውም። ግልጽ ዋለ ግን ቀድዩም ይሕሉ ትንሽ ሊያቆየው ይችላል። ግልጽ ነው። ሙደተን የተወሰነን ጊዜ ثم ይሁሊኩ ከዛ ምን ይላል ያጠፋዋል የሆነ ጊዜ ላይ ማለት ነው ጠብቆ ነቢያቶችስ እስከ መጨረሻው ተረዱ የእነሱ እንደውም ነስር ያለው መጨረሻ ነው እያልኩ አይደል ሀከዛ ወተምይዙ ለዚህ ነው አይደል እንዴ ማ ሂረቅል ማለት ነው ስለ ነቢ አለይሂ ሰላቱ ሰላም እንዴት ነው ብሎ አቡ ሱፊያንን ሲጠይቀው ቁጥራቸው እየጨመረ ነው የሚሄደው የሚቀንስ ስለው ትንሽ ነበሩ እየጨመሩ ነው የሚሄዱት አለ አሁን ስታያቸው እንዴት ነው በቃ ነስር የማያገኙ ናቸው ወይስ እንዴት ነው በየቀኑ እየተገናኙ ኧረ ጨመሩ ነው ግልጽ ሲነሱት እንዴት ናቸው አለው ግልጽ ነው እሱ ከጥሩ ዘር ግልጽ አለ እንዲሁም በቃ የሀብታም ዘር ነው እንዴ ምናምን ሲል አረ አይደለም እንደው ግልጽ ነው አለ ስለንም በቃ እሱ ነብይ ነው ብሎ አረጋገጠ ነብይ ነው ለምን እሱ ምንን ያነብ ነበር? ተውራት ኢንጂልን ያነብ ነበር ማለት ነው። ናም ወተምይዙ በይነ ሳዲቂ ወልካዚብ እውነትና ውሸትን መለያ እንደምታውቁት ለሁ ጡሩቁን ከሲራ ብዙ ብዙ ብዙ ምኖች አሉ መንገዳዎች አሉ። እውነትና እውነተኛ ሰውና ውሸተኛ ሰውን ለማወቅ ራሱ ፊማ ሁወ ዱነ ዳዕወ ኑቡወቲ እንደው ከነብይነት ጥሪ ውጪ ባሉ ነገሮች እኛ ራሱ እኛ በራሳችን ማለት ነው አንድን እውነተኛና ውሸተኛ ሰው ለመለየት የሆነ የምናውቅበት ዘዴ አለን አይደል? ነብይነትን ደግሞ ፈከይፈ ቢዳዕወ ንቡወቲ ነብይ ነኝ ብሎ የሞገተን ደግሞ እንዴት ብዙ መለያ አይኖረውም ብላችሁ ታስባላችሁ ይላል። ወማዕሉም እንደሚታወቀው አነ ሙዳዒ ሪሳላ ነብይ ነኝ ብሎ የሚሞግት ሰው ሪሳላ ማለት ነብይ ነኝ መልእክተኛ ነኝ ብሎ የሚሞግት ሰው ኢማ አየኩነ ሚን አፍደል ልከልቅ በጣም በላጭ የሆነ ሰው ሊሆን ይችላል ይህንን ቢለው ወአክመሊሂ ምሉእነትን የተላበሰ ሰው ሊሆን ይችላል ነብይ ነኝ የሚለው ማለት ወኢማ አየኩነ ሚን አንቀስ ኸልቂ ከፍጡራኖች ሁላ ወራዳ አናሳ የሆነ ሰው ሊሆን ይችላል እንግዲህ ሐቂቃው ይገለጻል ነው። ወሊሃዛ ለዚህም ነው እንግዲህ ቃለ አሐዱ አካቢረ ተቂፍ ከተቂፍ እንግዲህ ታላላቅ ሰዎች ውስጥ ثقيف የሚለው ነቢ ሰለላሁ ዐለይሂ ወሰለም ያኔ ስቃዩ ሲበዛባቸው ወደ ጣይፍ ሄደው ነበር አለ። ወደ ጣይፍ ሄዱ ጊዜ ሰቂፍ እንትኖችን አናግረው ነበርና ስቃዩ ሲበዛባቸው እዛም ብቻ ሄደው ኸይር ነገር አላገኙም። አረ የባሰ ነው እንደውም ጫማቸው ደሞልቶ የተሰቃዩ የተመለሱት ሰቂፍ ሰቂፎች ጋር የሄዱ ጊዜ ከነሱ አካብር ትልልቅ መሪዎች ውስጥ ከነሱ በጥራራ ውስጥ ማለት ነው አንዱ ምን አላቸው ለማ በለገሁም ነብዩ ባደረሷቸው ጊዜና የአላህን ሪሳላ ወደዓሁም ኢለል ኢስላም ወደ እስልምና የጠሯቸው ጊዜና ነብዩ ፈቃል ለሁ ለነቢዩ ብሎ አላቸው። ምን አላቸው? ወላሂ በአላህ ይሁንብኝ አላቸው። ሰውየው በነገራችን ላይ ትክክል ነው የተናገረው እዚህ ወላሂ በአላህ ይሁንብኝ፣ ግን ከሊመቱል ሐቅ ኡሪደ ቢሃል ባጢል ላ አቁሉ ለክ ብዬ አልልህም ከሊመተን ዋሂዳ ምንም ንግግር ላንተ ማለት አልፈልግም ማለት ነብዩ ጥሪ ሲያደርጉለት አዳመጣቸውና ላንተ እኔ ምንም ማለት አልፈልግም አላቸው። ምክንያቱም إن كنت صادقا እውነተኛ ከሆንክ فأنت أجل في عيني በአይኔ ላይ ላቅ ብለህ የምትታይ ሰው ነህ። እውነት ምን ከሆንክ ነብይ ከሆንክ አላቸው። ሚን አን አሩድ አለይከ በአንተ ላይ መልስ ከመስጠት አይኔ ሌላ ያልክ ሰው ምንም መስጠት አልፈልግም ወይን ኩንተ ካዚበን ውሸታም ከሆንክ ደግሞ አለ ፈአንተ አሕቀር አንተ ምንድናል ወራዳ ሰውነ ነህ ሚን አን አሩድ አለይክ ለአንተ መልስ ከመስጠትም ወራዳ ሰው ምን ማለት ነው ያው ለባለጌ መልስ አትስጥ ይባል የለም እንደ ወራዳ ከሆንክም መልስ ለአንተ መስጠት አያስፈልገኝም ማለት ምንም መልስ አልሰጣቸው በቃ እንዲያ ነብይም ከሆንክ እንግዲህ ለአንተ መልስ መስጠት አይገባኝም ግን ይህ የተናገረው ነገር ትክክል ሆነ ከሊመቱ ሐቅ ኡሪደ ቢያል ባጥል ነው። ፈከይፈ የሽበህ እንዴት ይመስላል ብላችሁ ታስባላችሁ? አፍደሉል ኸልቅ ከፍጡራን ሁላ ያለ አክመሉሁም ምሉእ የሆነ ቢአንቀሲል ኸልቂ ወአርዘሊህም ከወራዳ አንቀስ ማለት ወረደ ማለት የጎደለ ከምትል ወራዳ በል ኸልቅ ወአርዘሊህም የዘቀጠ በለው ከፈለግ እንዴት እኩል ሊሆን ይችላል አለ። ይህንን እኛ እንኳን ለየዋለን አለ። ወማ ሚን አሐዲን አንድም የለም ይዳዕ ንቡወተ ብሎ ይመጣ من الكذابين كوشة وجه إلا وقد ظهر عليه من الجهل بس سلي ما هي من التكبار ستا يتالك والكذب وشت والفجور عمص واستحواذ الشياطين سيطانات بس لي سيشوم تال عليه ما ظهر به يزوت بمتاو نجر كذب وشت لمن له أدنى تمييز እንዲህ በቃ አድና ማለት እንዶ ሊመለሁ አድና ተሚዝ ትንሽ የሚባል መለያ ነው ሰው ራሱ ይለያቸዋል። ሊመለሁ ለሱ ላለው ሰው አድና ተሚዝ ትንሽ መለያ እንኳን ላለው ሰው ሊለያቸዋል። እንደው ትልቅ አይደለም፣ ትንሽ መለያ ያለው ሰው ራሱ ነብይና ምን ይለያል? ውሸታሞችን ምን ይላል? ይለያል። ሙሰይሊመቱል ከዛብ ነብይ ነኝ ብሎ ሲመጣ በቃ እስቲ የነቢይነት ምልክት ሲባል እንግዲህ አጃይብ ነው ይታየው። ግልጽ ነው። በየጊዜው እንግዲህ እንደሚመጣም ነቢዩ ተናግሯል። ሴትም ሆና ነቢይ ነኝ ብላ የመጣችም ነበረች። የእሷ ደግሞ እንደው አጃይብ ነው እንደ ግልጽ ነው። እንደው በተውራትም በእንጂልም በዘቡርም አልታየም የሴት ነቢይ። ግልጽ ነው። ግን ነቢይ ነኝ ብላ መጣ ነበር። ወማ ሚን አሐዲን አንድም የለም ኢድዓ ኑቡወተ ነቢይ ነኝ ብሎ የሚሞግት ሚን ሳዲቂን ከእውነተኞች ኢላ ወቀድ ظهر عليه من العلم ከእውቀት እሱ ጋር በይፋ ሲወጣ ታያለክ ወሲድቅ እውነተኝነቱ ወልብር መልካምነቱ ወአንዋኢ ኸይራት የመልካም ነገሮች ኸይራት መልካም ነገሮች ሁላ በሱ ላይ እጅ ሲታዩ ታያለ ማ ظهረ በይፋ የወጣው ሊመለሁ ለሁ አድና ተሚዝ ትንሽ እንደው እንደው ትንሽዬ መለያ እንኳን የመለየት አቅም ያለው ሰው የሚለየው ነገር ነው ግልጽ ነው እነዛው እንደዛው ባጢል ይዘው የመጡት ሄዶ ሄዶ ጃሂልነታቸው ሄዶ ሄዶ በቃ ወራዳ መሆናቸው ይገለጻል እነዚህ ደግሞ ነቢያቶች ሄዶ ሄዶ እውነተኝነታቸው ግልጽ ነው። ሄደ ሄዶ ልክህናቸው መልካምነታቸው ይጎላል። ፈኢነ ረሱል መልእክተኛ እኮ ላቡድ አዩኽቢረ ናሰ ለሰው ልጆች ما የማይቀር ነው። ቢኡሙር በነገራቶች بأمور ቢኡሙር በነገራቶችም ولا بد أن يفعل መስራቱም ደግሞ ما ነው። እሙረን የተለያዩ ነገሮችን ወልካዚቡ ውሸታም ግን የድሃር ሚን ነፍሲ ማ ያእሙሩ ቢሂ በዚያውን በሚያዘው ነገር ውሸት መሆኑ በይፋ ይታወቃል። አልገባችሁ? በሚያዘው ነገር ውሸታም መሆኑ በግልጽ ይወጣል። ግልጽ ነው። አዞ ራሱ ግን አይሰራም። ነቢ ሰለላሁ ዐለይሂ ወሰለም ግን አዘው የሚቃረኑበትን ታውቃለህ? የለም። ነቢዩላህ ሹዓይብ ነው መሰለኝ अगला नहीं पढ़ाना inni ብቻ ወደ ጠራኋችሁ ነገር ልቃረናችሁ እኔ አልፈልግም ይላል ገብተዋል ያ ነብይ ማለት ነው ስለዚህ ነብያቶች ይሄ ነው ያዘዙትን ነገር ሲቃረኑ አይስተዋሉም እነዚህ ግን የውሸት ነብይ ነን ባዮች ግን በይፋ ይታያል ወይኽቢር عنه ويخبر ወዩኽቢሩ አንሁ ወየፍዓሉ ወዩኽቢር አንሁ ስለ እሱ ስለሚ ከኬት ነው ያቆምኩት? ወልካዚብ ነው አይደል? ወልካዚቡ ካዚብ የሆነ ሰው የዝሃሩ ሚን ነፍሲ ማ ያእሙሩ ቢሂ በሚያዘው ነገር በግልጽ በይፋ ይወጣል። እሱ ባዘዘው ነገር ማ ያእሙሩ ቢሂ ወዩኽቢሩ አንሁ ስለሱ ስለሚናገረው ነገር ወየፍዓሉሁ ስለሚሰራው ነገር ما يظهر به كذبه وشتين إنكم بقر إفام ميوت أنا من وجوه كثيرة بوزو ببوزو أقطع ببوزو دايركشن يتوقع الله هذا يه وربما أن يسأل سائل تياكي تيقال عن الفرق بين دلائل النبوة وخوارق السحارة አንዳንድ ጊዜ ሰዎች ይጠይቃሉ አለ። ምንድነው የሚጠይቁት? ሀዛ ወሩበማ አንዳንድ የስአሉ ሳኢሉን ጠያቂ ይጠይቃል አኒል ፈርቂ ስለ ልዩነቱ በይነ ደላኢል ኑቡዋ በነቢይነት መለያ ምልክቶችና ወኸዋሪቁ ሰሐረቲ ያልተለመደ የድግምተኞች ታምር የሚባለው ዙሪያ ላይ ልዩነቱን ይጠይቃል። ወልኩሃኒ በጠንቋይ መካከል ያለውም ልዩነት ጠንቋዮችና ነቢይ እንዲሁም ድግምተኞች የሚሰሩት እንዶ አመላካችነቱ እንዴት ነው ልዩነቱ ይላል ወአጃኢቡን የሚፈጠሩ አስገራሚ ነገሮች አልሙኽተራዓት የሚፈጠሩ ነገሮች ነው። ሙኽተራዓት ማለት አዳዲስ ግኝቶች ሙኽተራዓት ይባላል። እስቲ አዳዲስ ግኝቶች በጣም አግራሞት የሚፈጥሩ ሮቦቶች አሉ አይደል? በጣም ይገርማል። ሮቦቶች ተሰርቶ ስራ ላይ ውሎ የሚሆኑትን ስታይ በጣም አጃይብ ነው። ግልጽ ማለት ኳስ እየተጫወተ ኳስ እየሄዶ ጎልም ያገባ ግልጽ ማለት ስንት ነገር አለ። በፊት አንተ ለስንት ሰራተኛ የሚሰራውን አንድ ሮቦት ስንት ነገር ይሰራል። ግልጽ ነው። እያንዳንዱ controller አንተ እሱን አዘ ብቻ መሄድ ነው። እዛው ስንት ሺህ የምታፈሰውን ሰራተኛ እሱ በአንድ ጊዜ ሁሉንም ነገር ላይ እየተሯሯጠ ሲሰራ ታየዋለህ። ይሄ ሁላ የምታየው ነገር አስገራሚ አለቲ ظهرت اليوم ዛሬ ላይ እንግዲህ በይፋ እየታዩ ነገሮች አሉ። ምንድነው ልዩነቱ ካለ ወልጀዋብ መልሱ እነ ሁናከ ፈዋሪቅ በእነዚህ መካከል እንግዲህ ልዩነቶች አሉ ከቲራ ብዙ በይነ ደላኢል ኑቡዋ ነብይ የመሆን ምልክትና ወኸዋሪቅ ሰሓረቲ ወልኩሓኒ በድግምተኛ በጠንቋይ ወእክትራዓት ሰናዕያ በአሁን ደግሞ የሚፈጠሩ አዳዲስ ግኝቶች ቴክኖሎጂ ያፈራቸው ነገሮች ነው። እክትራዓት ሰናዕ ምንድን ነው የሚባሉት? አዳዲስ ግኝቶች ነው አይደል የሚባለው? ሌላ አማርኛ አለ ሚና ከሷ ውስጥ ልዩነታቸውን ሲናገር ምን አለ እና አኽባር አልአንቢያ የነቢያቶች ወሬ አለ ዜና ላ የቃዕ ፊሃ ተኸሉፉን ተኸሉፍ አይገኝበትም። ተኸሉፍ ማን ማለት ኋላ ቀርነት አያጋጥሙም። ወላ ገለጡን ውሸትም የለው ስተት የለው። ግልጽ ነው። እሺ የሚገኙት አዲስ ክስተቶችንም በል ድግምተኞች የሚሰሩትን አስማተኞች የሚሰሩትን ካየ ግን ምን ይኖሯል? ገለጥ እና ኋላ ቀርነት ይኖሯል። የነቢዩ አለይሂ ሰላም በሁሉም ዘመን ኋላ ቀር አይደለም የመጠቀም ይሄ ግን ስህተት ያጋጥማል ምሳሌ አዲስ ግኝት ያገኘው ሰውዬ የሚቀጥለውን ሲተቸው ታያላል። ይሄ እንዲህ ብሏል ምናምን በፊት ምድር ነች የምዞረው ፀሐይ ነች የምዞረው ምናምን ግልጽ ነው። እኛ የተማርነው ያን ስንማር ምን ነበር የሚለው ምድር ትዞራለች አይደል የሚሉን የነበረው እ ለዛ ተብለን ተማርን። በአሁኑ ደግሞ የለም እንደዛ አይደለም ነው ምዞሮ ፀሐይ ነች። ቁርአንም ያለውን የሚያረጋግጥ ይሄ ነው። ግልጸዋል ወኩሉም ፊ ፈለኪ ይስበሑን አረነን ይዞራሉ ነው ግልጽ ነኝ አይደለ? የተለያዩ ነገሮች ራስ በራሳቸው አንዱ አንዱን ብሎ ምሳሌ የሰው ልጅ አመጣጥ ዙሪያ ላይ አሁን ደግሞ በፊት ሪሳይክል በሚሉት እንግዲህ የምን የምናምን ምን ነበር ረሳሁት ስሙ እ evolution? አዎ አረ የሆነ ስም ነበረው ብቻ ግን ሂደቱን የሆነ ስያሜ ነበር እ evolution? አይደለም እኮ እንትኑ ስያሜ ነበረው ከዝንጀሮ መጣ ምናምን የሚሉት የሆነ አባባል ነበራቸው። ስሙን ረሳሁት። የክስተቱ ራሱ ስም ነበረ። ምን አስጨነቀኝ? እኔ ቁርአን አይደለ ብረሳው። ብቻ ድሮ ስማር የሆነ ስም ነበረውና እና ያንን ሂደት ነው የሚሉት። አሁን ደግሞ እንደዛ እንዳልሆነ ራሳቸው ደግሞ አዲስ ደግሞ ግኝት ይመጣና ይጥላቸዋል። አሁን ላይ በቅርብ ደግሞ በዛ አይደለም ድሮንስ እኛ መቼ እኛ ተቀበልን እኔ ማን እኛ ሙስሊሞች እኮ አልተቀበልናቸውም እሱ ከዝንጀሮ መጥቶ ይሆናል እንጂ እኛ ከዝንጀሮ አልመጣ ከበኒ አደም ከአደም ዝርያ ነን እኛ እሱ ከዝንጀሮ ነኝ ራሱን ከዝንጀሮ ጋር ይመድባል እና ይህንን ደግሞ በቅርብ ክስተት በቅርብ ነው እንደዛ እንዳልሆነ ይመጣሉ የኛ ሀገሮችም አሁን በፊት በሉሲ ይጎርሩ ነበር የሰው ዘር መገኛ ሉሲ ነበረች ምናምን ሉሲ እሺ ለማንኛውም ወዴት እንሂድ بخلاف أخبار الكهنة والمنجمين فالغالب أبزانيو ጊዜ عليها فالغالب بخلاف أخبار الكهنة ስለ ጠንቋዮች ወሬ ግን ብትመለከት ሙነጅሚን ሙነጅም ማለት እኚህ ኮከብ ቆጣሪ የሚባሉት ጠንቋይ ማለት ነው። ራሱም የነሱ ብራንች ናቸው። ፈልጋሊብ አብዛኛው ጊዜ አለያ አልኪዝብ ምን አለ ውሸት አለ። ወይን ሰደቁ አህያንን አንዳንድ የእውነትን ቢናገሩም ፊ ባዕድ ልአሽያ በከፊል ጉዳዮች ላይ ቢሰበቢ እሱንም እውነቱ የሚናገሩት ቢሰበቢም በምክንያት ነው ማ የሕሱል አለይህ ልኩሃን ጠንቋዩ የሚያገኘው ነገር ማለት ነው ኬት ምን ስትራቅ ሸያጢንህም ሰይጣናቸው ምን ብሎላቸው የሚያመጣውን ሰርቆ የሚያመጣውን ሊሰምዒ ኬት የሚስተላለፈውን ነገር አዳምጦ ከየት ነው የሚሰርቀው? ሴቶች እ ከሰማይ አይደለ? ኪታብ ትሄድ እናንተ መቅራት እኮ ነበረባችሁ። እዛ ላይ በደንብ አስተምሬያችኋለሁ። እናንተ ወንዶች እዛ ይሰርቁና ይመጣሉ። እነማ ለሰማይ ባለቤቶች ለመላእክቶች ሲስተላለፍ እነሱ አዳምጠው ሰርቆ ይዞ ይመጣሉ። ከዛ ለጠንቋዮች ይጥሉላቸዋል የሰሙትን። ከዛ እነዚህ እንደምንም ሺሃቡ ሳይመታቸው የከዋክብት የተገጠመው ራዳር አይቷቸው ሳያጠፋቸው ወደ ስራ ያስተላልፉና የመጣውን ለጠንቋይ ይነግሩታል። እሱ ያጣፍጥና እዚህ ላለው ሰው እንዲህ አልነበረም እንዲህ እንዲህ እያለ እያጓራ ይፈርዳል። ይኸው እውነት እውነት ይላል እዚህ ያለ ያችንም እኮ ከየት የተሰማች ነች ግን ከአላህ ስብሓነ ወተዓላ ዘንድ ለሰማዮች ነዋሪዎች ለመላእክቶች የተስተላለፈውን እንደሆነ ነው ተግባባል። ብዙ ታሪኮች አሉ። ጠንቋይ ቤት ሄዶ የሚከሰት ሰውየው አድርጎ ይዛችሁኝ ነው ከዚህ ነግሬያቸዋለሁ አይደል? ሰውየው ሰርቆ ልጁ የወሰደው ራሱ ነው። ግን እስቲ አጃኢቡ ሊያለና ኡፋ ጋር እንሄዳለን አለች። ኡፋ ይባላል ያው የሚናገር እ ጠንቋዩ ማለት ምንም ችግር የለም ማለት ልጁ ማለት ምንም ችግር የለም እንሄዳለን እንደው እኔ እንዲህ በመጥፎ የጠረጠርሽ ምናምን አለች። ራስ እኮ ነው የሰረቀው። ከዛ ሄዳ እሷ ያው እሷ ሁልጊዜም ለእሱ ታጎበድዳለች። ተንበርክጋ ገባች አለ። በቃ የእውነት ነው ልጁን እኔ አውቀዋለሁኝ ሀቂቀት በቃ ተንበርክካ ገባች። እኔ ገባሁኝ። እሷ በቃ እየተንቀጠቀጠ እጄን ነሳች፣ የምታቀርበውን ቁርባን አደረገች። ከዛ በኋላ ጉዳዩን ስታቀርብ አንቺ ተሳስተሻል ባሏለበት እንደዚህ አንቺ አንተሽዋል ግልጽ ነው ትክክል ሷር ለሚወሰደው የወሰደው ምናምን ብሎ ፈረደ አፈራ ባብላ ብዬ ወጣውኝ አለ በቃ ሐቂቃው ተገለጸልኝ ለእኔ ሀቅ ሆነልኝ ግልጽ ነው ውሸታ መሆናቸው የሰው ገንዘብን ዝም ብለው እንደሚበሉ በዚሁ ታውቃለህ ወሚና ብዙ አይነት አግራሞት የሚፈጥሩ ነገሮች አሉ ወሚንሃ ያው የታምራትን ታሪክ እንግዲህ ብዙ ባለስልጣናቶችን ብራቸውን ጭጭ ያደረገውን ታሪክ የሀገራችን ላይ ነው ራሱን የቻለ ትምህርት ነው አይደል እ ومنها كالصوص أن السحر ምን ድግምት ወልኪሃና ጥንቆላ ወልእክትራዕ የተለያዩ አዳዲስ ፈጠራዎች የምንላቸው ክስተቶች እሙሩን ሙዕታደቱን ምን ያሉ ናቸው? የተለመዱ ነገሮች ናቸው አይደል? ምንም አዲስ ነገር አይደለም ማዕሩፈቱም ይታወቁ ናቸው የናሉሃል ኢንሳን የሰው ልጅ ሊደርስበት ይችላል بكسبه በከስብ ራሱ ሰርቶ ምናምን ያ ነገር ላይ ምሳሌ አዳዲስ ፈጠራዎችን ከሰራ ስትመራመር ታገኛለህ አንተም እኮ ትሆናለህ እንደዚህ ሙተበሂር እየሆንክ እኮ scientist ደረጃ ላይ መድረስ ትችላለህ ሰው ልጅ እኮ ሌላ ነገር የለው አይደል የለም ካላ ዘንድ የሚሰጥ ቅዱስነት አይደለም scientist መሆን وتعلمه እንዲሁም ከምን በመማር የምታውቀው ነው ሲህርም በመማር ነው ከዛ ስትማር ግን ለሸይጣን ማድረግ ያለብን ታደርጋለህ አይደል ለሱ መፈጸም ያለብን ነገር ትፈጽማለህ ከዛ በኋላ በቃ አደገኛ ሳይር ትሆናለህ ያንን ስታረግ እንዴ ቁርአንን በአይነ ምድር ጻፍ ይላል፣ ቁርአንን እርገጥ ይላል፣ ቆሻሻ ላይ ጣል ይላል። ግልጽ ነው። የተለያየ ነገር ከዛ በኋላ አብሽር ይኸው ዲግሪ ሰጥቻለሁ ይላል። የምን የሲህር ድ ለአንዳንዱ ባችለር ለአንዳንዱ ነው። ግልጽ ነው። እንደ ሁኔታው ይመረካሉ። ግልጽ ነው አለ ተጓብተናል። ደረጃቸው እኮ ይለያያል አይደል? አደገኛ ሳይሮች አሉ። አደገኛ እንደ ሁኔታው ነው ፈየሷ እኮ لا تخرجوا عن كونها مقدورة للجن والإنس فإيسا لا تخرجوا حتى وطعم عن كونها كمونها مقدورة يمتجال للجن ይሄ ደግሞ ሰውም ጂንም ይችሏል አይደል ይሄ በቃ የተለመደ ነው በቃ ሰው ልጅ ቢማር ሊማር ተነስተ በአላ ከፍረ ልማር ብትል ያው አንተ ምንም አላህን ፍራቻ ከሌለብህ ብዙ ነገር ታውቃለህ ወዩምኪኑ ማዓረደቱሃ ቢሚስሊ በእሱ አምሳያ ደግሞ ያንን ነገር መቃረንና መጻረር ይቻላል አይደል በቃ ያንን ሊጥለው የሚችል ምሳሌ የአንዱ የሰራውን ሲህር በሌላ እንደዚህ መሰለኝ ግልጽ ነው ራስ በራሳቸው ማለት ነው ግልጽ ነው አለ ማለት ይቻላል بخلاف አያት ልአንቢያ እንዲሁም ግኝቶች እንደዚሁ አንዱ ከሆነ የምመርጥበት ከዚህ አምሳያ ብሎ ከሱ የበለጠ ደግሞ ፈብርኮ ያሳያል አይደል? አስገኝቶ ያሳያል። ይሄው ራስ በራሳቸው ይጣጣላሉ አይደል? አንተ ምርጥ ነገር ተገኘ ምናምን ተብሎ ለዓለም ሲስተዋወቅ ከትንሽ ጊዜ እንደውም ከወራቶች በኋላ ደግሞ ያኛው ከሱ የተሻለ አድርጎ ያስገኛል። ራስ በራሳቸው ለምን ይሄ ሙክተሰብ ሰርቶ የሚደርሱበት ነው አይደል? በተለይ ለዚህ የተለያዩ አሁን ምሳሌ በቴክኖሎጂ የረቀቁ አገሮች በቴክኖሎጂ የረቀቁት ሰዎች ሊጎበኛቸው ሲመጡ አዳዲስ ግኝቶች ላይ ያሳያቸው ይደብቋቸው። ምሳሌ ቻይኖች ማለት ነው። ሌላ ሀገር ላይ ሄደው እንደፈለጉ ነገሮችን አያሳዩአቸው። የሆነች መንገድ ብቻ ነው የሚፈልጉት። ከዛ በኋላ ከነሱ ቀድመው እነዛ ምርቱን ሳያወጡት እነዚህ ወዳው ምርቱን ይበትኑ ተግባባል። እንደዚህ ጀርመኖች እንደዚህ ራስ በራሳቸው ይፈራራሉ። በቴክኖሎጂ የረቀቀ ነገር ላይ ስላሉ ማለት ነው። በሲህር ላይም እንደዙ እዛው አለ የባሰ የራስ በራሳቸው መሸናነፍ አለ። ግን ከአላህ ዘንድ የሚመጣውን ተአምር የነቢያቶች ተአምር ግን بخلاف آيات الأنبياء فإنها لا يقدر عليها جن ولا إنس። ሰውም ጂንም አይችሉም የሚመጣውን ነገር ላሸንፍ ብትል ግልጽ ነው። ከሱ የተሻለ ላምጣ ብትል ምንም የምችለው አይደለም። ግልጽ ነው። ምንም አችለው ይኸው ድግምተኞች ከተለያየ ቦታ መጡ ማንን ለማሸነፍ ሙሳን አይደል ጣሉ በቃ ሁሉም ሲጥሉ ህዝቡ ሸሻ አይደል እንደዛን ጊዜ ሸሸኩ ሰሐሩ አዕዩን الناس واسترهبوهم وجاءوا بسحر عظيم እንደሚለው ሰው ሸሸ በቃ በቃ አይኑ ላይ እንዳለ እባብ ውልፉስ አረ እንዳጠፋ ምናምን ብሎ ሁሉም እንዲህ ሲል ከዛ በኋላ ሙሳ ላ ተኸፍ አሏል እ ወአልቂ ማ ፊ የሚኒከ ተልቀፍ ማ ሰነው ኢነማ ሰነው ከይዱ ሳሂር ወላ ዩፍሊሁ ሳሂሩ ሐይቱ አታ خلاص ጣል ብቻ ነው ልክ ሲጥል ልክምክምክም አድርጎ ምናምን ጭጭ ሲያደርግ ምናምን فألقي السحرة سجدا قالوا آمنا برب هارون وموسى በቃ ይሄ ድግምት አይደለም አሉ ለምን ድግምት ቢሆን ኖሮ እኛን አያሸንፈንም አሉ ተመርጠው ነው አንዳንዱ ዑለማዎች ሰባ ሺህ ናቸው ይላሉ መጡት አንዳንድ ዑለማዎች ሰባት መቶ ናቸው ይላል። አንዳንዱ ሰባ ናቸው ይላል። በቁጥራቸው ለኺላፍ አሉ። ሰባ በትንሹ እንኳን ቁጥር ብንወስድ ሰባ ድግምተኛ ብንል አንዳንዶች ሰባት መቶ ሰባት ሺህ እንደዚህ ብሏል። ሰባ እንኳን ብናደርጋቸው በትንሹ ቁጥር የመጡትን አስብ ደግሞ ተመርጠው ተመርጠው የመጡት ስለዚህ ሊሸነፍ አይችልም ከማ ቃለ ተዓላ ምን ይላል አላህ ስብሓነ ወተዓላ قل لئن اجتمعت الإنس والجن على أن يأتوا بمثل هذا القرآن لا يأتون بمثله ولو كان بعضهم لبعض ظهيرا قل لئن اجتمعت الإنس والجن يسول جنا قال انت بالسبسب ألا أن يأتوا بمثل هذا القرآن የዚህን ቁርአን አምሳያ ሊያመጡ ቢሰበሰቡ ላ ያእቱነ ቢሚስሊሂ የእሱን አምሳያ ማምጣት አይችሉም። ወለው ካነ ባዕዱሁም ሊባዕድን ወሂራ አንዳቸው ለአንዳቸው እረዳት እንኳን ቢሆኑ አለ አንዳቸው ለአንዳቸው እየተረዳዱ እንኳን ቢሆን ማምጣት አይችሉም ማለት እስቲ ይረዳዱን ያምጡ ነው። ፈልአያቱ ለአንቢያ የነቢያቶች ተአምር ላ የቅዲሩ ዐለይሃ አልኸልቁ ፍጥሩ አይችለውም በል በሊላህ እንዲያውም አላህ ነው ሁወ ለዚ የፍዓሉሃ ያንን የሚተገብር አየተን ታምሮ ነው። ወዓላመተን ምልክቱ ነው። አላ ስድቂም እነሱ እውነተኛ መሆናቸው ነው። ከንሽቃቂል ከመር ጨረቃን ሁለት ቦታ መክፈል ማን ነው እስቲ ከፍሎ ያየው ሰው አለ የሚከፍ በስዕል እንዳይሆን እንጂ ወቀልቢ ልዓሳ ከዘራ ደግሞ መለወጥ ሀየተን እባብ ነው አይተህ ታውቃለህ ከዘራ ንባብ ያደረገ ሰው አይተታቃል ወተስቢሁ ልሐሳ ምን ጠጠር ማለት ነው አላህን ሲያወድስ ቢሰውቲ ዩስማዕ ዩስማዕ በሚሰማ ድምፅ ወሐኒኑ ልጅዝ የጉቶ ደግሞ ማልቀስ ድምፅ እያወጣ ሰንደ ታውቃለህ? ሲቀጣጠል እንጂ እኛ ሲያለቅስ ሰምተናል። ወተክፊሩ ልማኢ የውሃ መብዛት ነብዩ እጅ ላይ ወጣዓም ልቀሊል ትንሽ ምግብ ደግሞ ግልጽ ነው። እሷ ከሚጋገረው ላይ ዝም ብላ ታወርዳለች፣ ታወጣለች እየሳበች ኬት እንደሚፈልቅ አታውቅም። ከሚጋገረው ግልጽ አለ የማያልቅ ነው። ብረት ድስት ውስጥ የጨመረችው ግልገል ፍየል ነው፣ ግን ሲቀዳ ማያልቅ ግልጽ ነው። የተቀቀለው ማለት ነው። ሀገራ ሽሮ ነው እንዴት ግልጽ ነው። እማያልቅ ግልጽ ነው ስጋው ምንም ማያልቅ ማለት ነው والطعام القليل فهذه تشيكو لا يقدر عليها በእሷ ላይ የሚችል ማንም የለም የለም ኢላላህ አላህ እንጂ ወሚንሃ ከሷ ውስጥ አነ ልአንቢያ ነቢያቶች ሙእሚኑነ ሙስሊም አነ ልአንቢያ ነቢያቶች ሙእሚኑነ አማኞች ናቸው ሙስሊሙነ ሙስሊም ናቸው ያዕቡዱን አላህ ወሕዳ የሚገዙት ማን ነው አላህን ብቻ ነው ቢማ አመረ ባዘዘው ወዩሰድቁነ ጀሚዐ ማ ጃአት ቢል አንቢያ ነቢያቶች የመጡበትን ሁላ እውነት ብለው ይቀበላል። አመስተሐራ ጠንቋዮችማ ወልኩሃን ድግምተኞችማ ጠንቋዮችማ ወልሙተነቢኡነ ልከዘባ ውሸታም የሆኑት ነቢይ ነን ባዮችማ ፈላ የኩኑነ ኢላ ሙሽሪኪን ምኖች ናቸው? አጋሪዎች ናቸው። ደግሞ የሚረዱት በማን ነው? በሰይጣናት በሰይጣናት እኮ ታግዘው አንዳንዱ በስሮቹ ስንት ሺህ ጂኖች ይኖራሉ የሚያሰማራቸው። ነብያቶች ግን በቃ ከነሱ ጋር ነብይ ነው፣ እርዳታው ግን ከአላህ ነው ይመጣላቸው። እንዴት ብለው ይቻቻላሉ? مكذبين ببعد ማ አንዘለ አላህ الله ባወረደው بك ዋሺዎች ናቸው። ወሚንሃ አነ ልፊጠር الفطر እኮ አሉ التي فطر الناس عليها والوقول الوقول ሰሊማ ትዋፊቅ ما جاء به ልአንቢያ ነቢያቶች ይዞ የመጡትን ነው የሚገጥመው። አመሰሐረቱ ጠንቋዮችማ ወልኩሃን አፎን ድግምተኞችማ ጠንቋዮችማ ወደጃሉን ከዛቡን ውሸታም የሆኑት ዋሺዎች ፈኢነሁም ዩኻሊፉን አልአዲለተ ሰምዕያ የሰው ልጅ እንግዲህ መስሚያ ከሚያመላክተው ተቃራኒ ነው የሚሄዱት ወላ አቅልያ ከአቅልም ማለት ነው ውጪ ወልፊጥረቲ ከፊጥራም ውጪ ነው የሚሄዱት አካሄዳቸው ግልጽ ነው ወሚና ከሶስት አንል አንቢያ ነቢያቶች ጃኡ መጥተዋል ቢማ ዩከሚሉ ልፊጠር ፊጥራን ምን በሚል ሊያሟላ በሚችል መንገድ ነው የመጡት አረ ሊያሟላ በቃ አንተ ካሚል የሚያደርግ ነው የእነሱን መንገድ ከተከተልክ ወሉቁል አቅልህ ነው ወላሂ የሰው ልጅ አቅል ናቂስ ነው አይደል ግን የነቢያቶችን መንገድ ይዘ ስትጓዝ ግን አቅል ካሚል ሆነ እነዚህ መተከል የሚሉት እኮ የውሸት አቅል ነው የያዙት። ወሰሐረቲ ድግምተኞች፣ ኩሃን ጠንቋዮች፣ ወልከደባ ውሸታሞች የጂኡነ ቢማ ዩፍሲዱ ልዑቁል የሰው ልጆችን አስተሳሰብ የሚያበላሽ ነው የጀመሩት። ወልፊጥራ ፊጥራ በቃ ለነፍስያቸው ሁሉ ጊዜ ደግሞ ጂኒ ለጂኒ ገባሪ ፈሪዎች ነው ሆኖ የሚኖሩት ግልጽ ነው። ጠየቁ አንተ ላተኻፍ ኢላላህ እሱ እኮ እየገበረ ነው የሚኖረው ወሚና ከሷ ውስጥ አነ ሙዕጂዛት ልአንቢያ የነቢያቶች እኮ ተአምር ላ ተሕሱሉ ቢአፍዓሊህም ሁም እነሱ በሚሰሩት አይደለም የሚከሰተው እኛ እንሰራለን አይሉም አይደል እነሱ በሚሰሩት አይደለም ወኢነማ የፍዓሉሃ አላህ ያቺ የሚተገብረው ማን አላህ አዘ ወጀል ልክ ነው ማለት አየተን ተአምር ነች ዋላመተን ለሁም لن لنسم ملكتناش نبي كان شكاك الكمري وقلب الهسى حية والاتيان بالقرآن قرآن نزول امتاتاتشو والإخبار بالغيب يروك نقر مستر من ناقر الذي يختص يختص يختص الله الله يمين نتألبت به بس الله يمين نتألبت من يبت بك إيه نقر فأمر الآيات የነገራቶች ጉዳይ እኮ ኢለላህ ወደ አላህ ነው። ላ ኢላ እክትያር ልመክሉቂን ወደ ፍጡራን ምን አይደለም ምርጫ አይደለም። ከማ ቃል አላህ አላህ እንዳለው ሊነቢይህ ለመልእክተኛው ለነቢዩ አለይሂ ሰላት ሰላም ኢንደማ ጠለቡ ሚንሁ አያእቲ ቢአያቲ እስቲ አንተ እውነት ነቢይ ከሆንክ ተአምር ይዘህልና አሉት። ለማ ለነቢዩ እንዲህ እንዲህ እንዲህ እንዲህ ተአምር ይዘህና አለበለዚያ አናምንህም አሉ። ለነቢዩ እኮ ነው። ግልጽ ነው። ትልቅ ተአምር ይዘህልና ነቢዩ ምን አሏቸው ቃል قل إنما الآيات عند الله وإنما أنا نذير مبين እነሆ እኮ ተአምር ማለት ከየት ነው ከአላህ ዘንድ ነው እኔ እንደው ፈልጌ በቃ ይምጣልኝ ብዬ ጎትቼ የማመጣው ነገር አይደለም وإنما أنا نذير مبين أنا قلت أستنكا كإنجيل لا يدلوني وأما خوارق السحرة اي ما هي عندو عديس جنيت بلو خوارق مالت كتلم دوت عيالو ما دقمت انقولا والمخترعات الصناعية عددي فترة سراوج فإنها تحصل بأفعال الخلق ما صرتو ترم يا خلق ارن كفلق أنا خلق صرتو የሚሰራው ፍጡር ነው። ወልፈዋሪቅ ልዩነታቸው እንግዲህ በይነል አያት ልአንቢያ በነቢያቶች ተአምርና ወኸራቅ ወኸዋሪቅ አልኩሃን የጠንቋዮች ደግሞ አዲስ ነገር ከልማድ ወጣ ያለ ከቲረቱን ብዙ ነው። ዋዲሓ በጣም ግልጽ ነው። ወመን አራደ አልመዚድ በዚህ ጉዳይ ላይ ጭማሪን ማንበብን የፈለገ ሰው ፈልዩራጅዕ ሰርች አድርግ። ያንብብ ያጥና ኪታብ አንቡዋት ንቡዋት የሚባለውን ኪታብ ያንብብ لشيخ الإسلام ابن تيمية شيخ الإسلام ابن تيمية የጻፉትን ንቡዋት የሚባለውን ኪታብ ያንብብ ይላል ይተዋለን هذا وصلى الله على نبينا محمد وعلى آله وصحبه وسلم ጥያቄ ካላችሁ Mm-mm.